السلام على سيد الاولين والاخرين وعلى اله وصحبه ومن تبعهم باحسان الى يوم الدين السلام عليكم ورحمه الله وبركاته. أذان جمرا ولا؟ يا عبد الله ابن زيد ረዲየላሁ አንሁ በህልማቸው ያዩትን ተመልክተን ነበር። አላሁ አክበር አላሁ አክበር ሁለት ጊዜ ፈዘከረ አልአዛን ፈዘከረ አልአዛን ቢተርቢዕ ተክቢር ነው። አራት ጊዜ ነው አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አራት ጊዜ አራት ነው ተክቢራው አዛን ላይ ማለት ነው። ቢገይሪ ተርጂዕ ነው እዚህ ላይ ያየ ነው ያለ ተርጂዕ ተርጂዕ ማለት ምንድን ነበር ያልነው? በውስጥ በሚስጥር ሻሃዱ አላ ሻሃዱ አላ ኢላሀ ኢላላህ ብሎ መጾም ማለት ነው። ወለቃማ ፉራዳ ኢቃማ አንዳንድ እንደሆነች ኢላ ቀድ ሶላት የሚለው አረፍተ ነገር ሲቀር قال فلما أصبحت وأتيت رسول الله صلى الله عليه وسلم فقال إنها لرؤيا حق ሩእያ ናት ብለው ነብዩ አለይሂ ሰላቱ ወሰላም ምስክርነት ሰጥተውለታል። ሐዲስ ሐዲሱ ይቀጥላል። አኽረጀሁ አሕመድ ወአቡ ዳውድ ወሰሐሁ ትርሚዚ ወኢብኑ ኹዘይማ ይህን ተመልክተናል። ወዛደ አህመድ ቢአኺሪሂ ቅሰተ ቀውሊ ይላል። ይችን ጨምረዋል ኢማሙ አህመድ። ወዛደ አህመዱ አህመድ የአብደላህ እብኑ ዘይድን ከዘገቡ በኋላ ወዛደ ጨምረዋል አህመዱ ኢማሙ አህመድ ቢአኺሪ መጨረሻ ላይ ቅሰተ ቀውሊ ይላል። የቢላልን ቂሳ የመጨረሻውን ንግግር የቢላልን ንግግር ጨምረዋል። عن أذان الفجر ስለ ፈጅር አዛን ስለ ቢላል የተወሰነ ቅሳ ነግረውናል። አሰላቱ ኸይሩ ሚነን ነውም የሚለውን ማለት ነው። አሰላቱ ኸይሩ ሚነን ነው የሚለውን ፈጅር ሶላት ላይ እንዳለ ቢላል ሲለው እንደነበረ ኢማሙ አህመድ ስንም ጨምረው ተናግረዋል። ወልብን ኹዘይማ ለብን ኹዘይማ አን አነስ ቃል ሚነ ሱና ከነቢዩ ዓለይሂ ሰላቱ ወሰላም ሱና ይመደባል። ከነቢዩ መንገድ ይመደባል። إذا قال المؤذن ሙአዚን في الفجر ላይ حي على الفلاح حي على الفلاح ካለ በኋላ قال ማለቱ አሶላቱ ኸይሩን ሚነን ነው የሚለውን መጨመሩ የነብዩ عليه الصلاة والسلام ሱና የአዛናቸው አካሄድ ነው ማለት ነው። የነብዩ عليه الصلاة والسلام ሱና ነው። አሶላቱ ኸይሩን ሚነን ነው የሚለው ወሳቢቱን ካነ የቁሉሁ ቢላል ረዲየላሁ ዐንሁ መንሁ ቢላል ቃለ ቢላል እብኑ ረባህ አተይሚ አተይሚ መውላሁም በኑተይም ናቸው ጥገኝነት የፈቱት ወይንም በእነሱ ጎሳ ውስጥ ነው እንትና ቢላል ብኑ ረባህ የነበረው አስለመ ቀዲመን ድሮ ነው እስላምን የተቀበለ ወዑዝበ ፊላህ በአላህ መንገድ ላይ ብዙ ቅጣት ደርሶበታል። ሸሂደ በድረን በድር ላይ ተሳትፏል። ወልመሻሂደ ኩልሃ ሁሉም ጦር ቦታዎች ላይ ተሳትፏል ብላል። አዘነ ሊረሱልላህ ሰለላሁ ዐለይሂ ወሰለም ለአላህ መላክተኛም አዛን ሲያደርግ ነበር። ወለም ዩአዝን ሊአሐድን ባዕደህ ከነብዩ በኋላ ለማንም አዛን አድርጎ አያውቅም። ነብዩ የሞቱ ጊዜ አለቀ፣ ዘግቷል ማለት ነው። ኢላ መረተን ዋሂደን አንድ ቀን ብቻ አዛን አድርጓል ከነብዩ ሞት በኋላ ሲ እንደ ቁዱምህ ሚን ድምሽቅ ድንገት ደማስቆ ነበር የሚኖረው ዛሬ ሶሪያ ማለት ነው። ደማስቆ የሶሪያ ዋና ከተማ ናት። እዛ ነበር ሲኖር የነበረ ነብዩ አለይሂ ሰላቱ ወሰላም ከሞተ በኋላ ሰሃቦች ብዛት ከመዲና ተበትነው በሀገር ተረስተው ነበር ሲኖሩ የነበሩ እና ከደማስቆ ድንገት መዲና ገባ። የነበሩት ሰሃቢዎችና ታቢዕዮች አስታወሱ። ይሄ እኮ የረሱል ሙአዚን ነው፣ እስቲ ድምፅህን አሰማን ቢላል አሉ። ከነብዩ በኋላ ነብዩ ከሞቱ በኋላ አዛን አድርጎ አያውቅም ነበር። እሺ አለና መዲና መስጊድ ውስጥ አዛን ጀመረ። ወካነ ቀድ ሰከነ ቢሃ ኢለል መዲና ኢነሁ ለም አለ አልሞላትም። አላሁ አክበር አላሁ አክበር አሽሃዱ አን ላ ኢለላህ አሽሃዱ አን ላ ኢለላህ ብሎ አሽሃዱ አነ ሙሐመድን ረሱሉላህ ላይ ሲደርስ እንባ ተናነቀው፣ አቋረጠው አዛኑ እንደውም አልሞላውም። ለምን ለከፈረት ዶጅት ሁሉም አለቀሰ እንዳለ መስጊድ ውስጥ ያለው ሁሉ ነብዩን አለይሂ ሰላቱ ወሰላም አስታወሱና ለቅሶ በለቅሶ ሲሆንበት እሱም እንባ ተናነቀው አቋረጠ፣ ተዋጠ ነው። ያችን ቀን ብቻ ነው አዛን ያደረገው ከነብዩ ሞት በኋላ ቢላል ቱፍቴ ቢሻም እዛው ሻም ሶሪያ ላይ ነው የሞት ሶሪያ ነው በ17 ዓመተ ሂጅራ ወይም በ18 ዓመተ ሂጅራ ወለሁ ቢድዑ ወሲቱነ ሰና ስልሳ ምናምን አመት ሁኖት ነው የሞተው። ወላ አቂበ ለሁ ልጅ አልነበረውም፣ አልወለደም፣ አልተካም። እሱ ዘር ሀረግ የሚባል የለም። ቢላል አግብቷል ግን አልወለደም ዘሩ ተቋርጧል ማለት ነው ቢላል የቁል ባዕዱ ናስ ወሀበሽዩን ኢትዮጵይ ትክክል ነው ይላሉ። ወባዕዱሁም يدعي أنه ሱዳኒ ወባዕዱሁም يقول أنه الحضري أنه التغري ለማንኛውም ሀበሽዬ ነው። ሀበሻ የዛን ጊዜ ደግሞ እነ ሶማሊያን ጨምሮ ሁሉም ሀበሻ ይባል ነበር። በዛ ከሄድን ለዓለሁ በለድ አይነሁ አላሁ አለም አላሁ አለም ወላኪን ሆ ሀበሽዬ ሀበሽዬ ሰሁል ሙስተቀም እንጂ መሐቀቅ የሆነ ታሪክ እዚህ ቦታ ላይ ነው ብሎ ነው የሚናገር ማንም የለም ቢባልም ሰነድ የለውም። ወሊብን ሁዘይመተ አናንስ ቃል ሚነ ሱና ከሱና ይመደባል። ኢዛ ቃለ ልሙአዚን ሙአዚኑ ሲል ሲል ፈጅር በፈጅር ላይ ሀየ አለል ፈላህ ሀየ አለል ፈላህ ካለ በኋላ ምን ማለቱ ቃል አሶላቱ ኸይሩ ሚነ ነውም የሚለውን ቃል መናገሩ ይሄ አዋጅ ነው። አሶላቱ ሶላት ኸይሩ ሚነ ነውም ከእንቅልፍ የተሻለ ነው፣ ወደ ሶላት ኑ ተነሱ ማለት ነው። ይሄ ጥሪ አላርም ነው ለሰዎች። አሶላቱ ኸይሩን ሚነ ነውም የተሻለ ነው። ናዓም ይሄ ተውዲህ አልዋዲህ ነው። ግልጽን ነገር ግልጽ ማለት ነው። ወላኪን ጥሪው ጾቱኛን ማስታወስ አለብን ማለት እንጂ አሶላቱ ኸይሩን ሚነ ነው። وعن ابي محذورة رضي الله تعالى عنه ان النبي صلى الله عليه وسلم علمه الاذان ነብዩ አለይሂ ሰላቱ ወሰላም አዛን እንዳስተማሩት ይነግረናል። አባ መሕዙራ አባ ማህዙራ ትናንትና አይተናል። አባ ማህዙራ የነብዩ ሙአዚን ነው። አብደላህ እብኑ ኡሚ መክቱም ወይም አምር እብኑ ኡሚ መክቱም የነብዩ ሙአዚን ነው። ቢላል እብኑ ረባህ የነብዩ ሙአዚን ነው። ቢላል የመዲናዎች አዛን አድራጊ ሲሆን አባ ማህዙራ ደግሞ የመካዎች መስጂድ አልሐረም ውስጥ አዛን ሲያደርግ የነበረ ነው። አባ ማህዙራ ረዲየላሁ ተዓላ ዐንሁ አን ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አለመሁል አዛን አዛን እንዳስተማሩት ይነግረናል። አባ ማህዙራ ፈዘከረ ፊህ ተርጂዕ እሱ ግን ተርጂዕን ጨምሯል። እንትና ተርጂዕ አላላለም ነበር። አብደላህ እብኑ ዘይድ ሐዲስ ላይ ተርጂዕን አልነገረም። ቢገይሪ ተርጂዕን በሚስጥር አሽሃዱ አን ላኢላሃ ኢለላህ አሽሃዱ አን ላኢላሃ ኢለላህ አሽሃዱ አነ ሙሐመድ ረሱሉላህ የሚለውን በሚስጥር ብሎ እንደገና መጮህ የሚባልን ነገር አብደላህ እብኑ ዘይድ አልተናገረም ነበር። ወላኪን ሃዛ ሳቢቱን ፊ ሐዲሲ አባ መሕዙራ አባ መሕዙራ ነቢዩ ዓለይሂ ሰላቱ ወሰላም ተክቢራውን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ካልክ በኋላ ተርጂዕ ተጠቀም ብለውኛል እያለ ነው። ይህም ሳቢት ነው፣ ያም ሳቢት ነው። ተርጂዕ መጠቀምም አለመጠቀምም መጠቀሙ ማሻአላህ ባይጠቀምም አንድ ሰው አዛኑ ጎደሎ ነው አይባልም ማለት ነው እና ፈዘከረ ፊ ተርጂዕ ተርጂዕን ጠቅሷል። አክረጀው ሙስሊም ሙስሊም ናቸው ሐዲሱን የዘገቡት። ወላኪን ወላኪን ነገር ግን ዘከረ ተክቢር ፊ አወሊህ መረተይን ፈቀጥ አባ መህዙር ሐዲስ ላይ ያለው አራት ጊዜ አይደለም ተክቢራው ሁለት ጊዜ ብቻ ነው። ይህንንም አሁንም ሰሂህ ነው የሚሉት ይሄም ሁለት ጊዜ አላህ አክበር ቢባል አራት ጊዜ አላህ አክበር ቢባል ሁለቱም ሐዲሶች ሳቢት ናቸው። ለምን ይሄም የሙስሊም ነው። ያንኛውም ሰሂህ ነው፣ ይሄንኛውም ሰሂህ ነው። ኋላ አብደላህ እብኑ ዘይድ አዩት ቦ እንትን በህልማቸው አዩት ላይ ተርቢያ አልአዛን ነው ያለው። ተርቢያ አተክቢር ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አራት ማለት ነው። ይሄም ቢባልም ማሻአላህ ሳቢት አንድ ሰው አላሁ አክበር አላሁ አክበር ብሎ አሽሀዱ አን ላ ኢላሃ ኢለላህ ብሎ ቢቀጥልም ይቻላል። ለአንሁ ታቢት ፊ ሙስሊም ሙስሊም ላይ እየተረጋገጠ ነው። አባ መሕዙራ የተናገሩት ማለት ነው። ወላኪን ዘከረ ተክቢር ፊ አወል መጀመሪያው ላይ አዛኑ መጀመሪያ ላይ ያሉት ተክቢሮች መረተይን ሁለት ጊዜ ብቻ ነው። ፈቀጥ ብቻ ወረዋሁ الخمسة فذكره مربعا አምስቱም ዘግበውታል የሐዲስ እንደገና ተርቢዕ አድርገው ነው አራቱ ደግሞ ዘግበው አምስቱ ወረዋሁ الخمسة አምስቱም ዘግበውታል ይህን ሐዲስ ተዘከሩሁ አምስቱ ዘግበዋል ዘርዝረዋል ምን ብለው ሙረባዕን አራት ነው ተክቢራ ብለው ማሻአላህ አምስቱ አራት ነው አሉ ሙስሊም ለተዘገበው ደግሞ ሁለት ነው አሉ ስለዚህ ይሄም ታቢት ነው ይሄም ታቢት ነው በሁለትም ይቻላል በአራትም ይቻላል ምንም ኺላፍም አያመጣም ማለት ነው አዲሱ ሁለቱም ሶሒህ ሁለት ካለ አንድ ሰው ለምን ትላለ አይባልም ግን ማደናገርና ማደናበሪያ መስጠር ደግሞ ጥሩ አይደለም አራቱን አድርገህ የሆነ አባቶች መካከል ውስጥ ብትገባና ሁለት ብታረግ ያለመዱት ከሆነ ግብግብ የሚያስነሳ ከሆነ እንደዚህ አይነት ነገር አይሰራም። አራቱን አድርጎ ማለት ነው። ጠላት እንዳይነሳ ማለት ነው እንጂ ሁለቱም ሳቢት በሁለቱም ይችላል። ተጋብተናል። አባ መሕዙራ ነቢዩ ዓለይሂ ሰላቱ ወሰላም ናቸው ያስተማሩት። አያርፋሁ ቢነፍሲ ፍቅስፈት ሐሰላ ከማ በየነሁ አቡ መሕዙራ እነው ኸረጀ ባዕደ ልፈት በሁነይን ዘመቻ ጊዜ ነብዩ አለይሂ ሰላቱ ወሰላም መካን ከከፈቱ በኋላ በስምንተኛው ዓመተ ሂጅራ ወደ ሁነይን ነበር የዘመቱት። በዛን ሰዓት የመካ ወጣቶች ህፃናቶች ማለት ነው ትናንሽ ልጆች ጎረምሶቹ ወጡና በተራራ ላይ አዛን ከዛም በፊት ብዛት እንደዚህ ሰምተው አያውቁም ነበር። አዛን ሁሉም እንትን ጫካ ውስጥ ገብተው አዛን ሲጮሁ ወደ ዘጠኝ ምናምን አካባቢ ናቸው። ነብዩ አለይሂ ሰላቱ ወሰላም እየሰሟቸው ነበር አዛን ሲያደርጉ ማለት ነው። የሆነ የሚገርም ድምጽ ሰሙ። እዛ ሁሉ መካከል አምጡልኝ አሏቸው። አስመጧቸውና ዘጠኙንም እናንተ ነበራችሁ ስትቀልዱ የነበሩት እየቀለዱ እያሾፉ እኮ ነው እነሱ ልጆቹ እያሾፉ ነው እያፌዙ ነው። ጫካ ውስጥ ገብተው ተራ እንትን እንትን ላይ ወጥተው አዛን ሲሉ የነበረው እና መጨረሻ ላይ አዛን አድርጉ ላይ በየተራ አድርጉ ላይ ያ ሲገባ አዛን ሲል እለፍ ሲሉት፣ ያም ሲገባ ሲያል እለፍ ሲሉት አባማ ሱራ ላይ ሲፈልጉት የነበረውን ሰው እስኪ አዛን አድርጉ ሲሉት አዛን ስል አንተ ነህ በጣም ጥሩ ድምጽ ማለት ነው። እንደዚህ በጣም ጥሩ ነው ማሻአላ ድምጽ ይመቻል። ስለዚህ እሱን አዛንህን እንካሉና አዛንን አስተማሩት። ሙአዚን በልሂድና ሐረሙት ውስጥ አዛን አድርግ፣ የመካዎች አዛን አድራጊ ሆነ። ከዛም በኋላ አባ ማህዱራ ማለት ነው። ከዚህ በመነሳት ዑለማዎች የድምጽ ውድድር አለ፣ ያወዳድራሉ። ሙአዚን ተወዳድሮ ነው የሚቀጠረው። የኛ አጋጣሚ ያምራል ሲባል እዚህ አላወዳደር ማወዳደር ይቻላል ድምፅ ከዚህ በመነሳት አወዳደሩ ሙአዚን ሲቀጠር ድምጽ የግድ ማማር አለበት ሚስብ መሆን አለበት ከዚህ በመነሳት ማለት ነው ማሻአላ وعن انس رضي الله تعالى عنه قال ከዚህ በኋላ ነው ነብዩ عليه الصلاة والسلام في ፊት ለፊት አስቀመጡና እንደውም ራሴ እንዳበስ ዳበስ አደረጉ غوبس غوبس ራሴን አሸታ ሸታ ሸታ አደረጉኝና በልንካ አሉና አዛን አስተማሩ። ከዛም በኋላ ሐረም ግባና አዛን አድጋሚ አዛኔን ቀጠልኩኝ እያለ ነው። አባ ማህዙር አይዛን ጊዜ ነው አለመሁ አዛን አዛን እንዳስተማሩ ተገለጸ። ወደ ፊ ተርጂዕ እሱ ተርጂዕን ዘግቧል። አብደላህ ብን ዘይድ ላይ ቢገይሪ ተርጂዕ ነው። ተርጂዑም ገይረ ተርጂዑም ሁለቱም ታቢት ናቸው። ተክቢራው የመጀመሪያው አራትም ሁለትም ሁለቱም ታቢት ነው። ሙሐለፍ አይኖርም፣ ግጭት አይኖርም። ታቢት የሆነን ሐዲስ ደግሞ ይህን እንጠቀማለን፣ ያምን እንጠቀማለን። እብን ተይሚያ ይህንንም ይመስል ለጀምዑ አንድ ጊዜ በሁለትም አድርግ፣ ሌላ ጊዜ በአራት አድርግ። ሁለቱም ሳቢት ነው፣ ምንም ችግር የለም። ሙሐለፋ ኑሮ ይሄንኛው መደረግ አለበት፣ ያንኛው መደረግ የለም። ወይንም ተርጂህ አድርገን አንዱን አመዛኝ አድርገን ያንኛውን አንጥልም። ሁለቱም ሳቢት ከሆነ ተቃራኒ ካልሆነብን ችግር የለም። ተቃራኒ ተቃራኒ ሲሆን ብቻ ነው። ይሄ ደግሞ ሁለትም ታደርጋለህ፣ አራትም ታደርጋለህ፣ ችግር የለም ማለት ነው። ዋና ነስ ረዲየላሁ ተዓላ አንሁ ቃል ኡሚረ ቢላል ቢላል ታዘዘ አየሽፈዓል አዛነ አዛንን ጥንድ ኢብን ነበር እንዳደርግ ማለት ነው። አዛንን ወዩቲረ ልኢቃመተ ኢቃማን ደግሞ አንዳንድ እንዳደርግ አዛንን أن يشفع الأذان መጨረሻ ላይ ያለችው ስትቀር إلا كلمة إلا قوله لا إله إلا الله የሚለው ሲቀር ይሄ exceptional አላወጡትም። እሱ ሁለት ጊዜ ይባል ማለት ሌላው even number ነው። ተክቢራው አራት ሻሃደተኝ ሁለት ሻባን መሐመድ ረሱልላህ ሁለት ተህያለ ሶላ ሁለት ተህያለ ሰላ ሁለት አላህ አክበር አላህ አክበር ሁለት ኢብን ነው ሁሉም ላኢላሃ ኢለላህ የምትለው የመጨረሻው አስተቀር እሷ ግን አንድ ናት። አዛኑም ላይ ማለት ነው። አዛኑም ላይ አንድ ናት። أمر بلال ቢላል ታዘዘ أن يشفع الأذان አዛንን እንድ ጥንድና ኢብን እንዳደርገው ታዘዘ። ويوتر الإقامة ኢቃማውን ደግሞ ነጠላ እንዳደርገው ታዟል። አንዳንድ ማለት ነው። አንዳንድ እንዳደርገው ማለት ነው። ኢለል ኢቃማ ቀድ ኢቃመት ሶላት የሚለው ሲቀር ኢለል ማለት ኢቃማ ሲቀር يعني ማለትም إلا قوله የሚለው ቃሉ ሲቀር ቀድ ኢቃመት ሶላቱ ቀድ ኢቃመት ሶላቱ የሚለው አረፍተ ነገር ሲቀር እሱ ሁለት ጊዜ ነው የሚባለው ማለት ነው። ቀድ ኢቃመት ሶላቱ ቀድ ኢቃመት ሶላት ከዚህ በመነሳት ትናንት የነገርኳችሁ ነገር አለ ኢቃማ ላይ ምን ነበር ያልኳችሁ የመጀመሪያው አላህ አክበር የምትለው አንድ አላሁ አክበር አሽሀዱ አላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ሐየ አለ ሶላ ሐየ አለ ፈላ ቀድ ቃመት ሶላ ቀድ ቃመት ሶላ አላሁ አክበር ላ ኢላሀ ኢለላህ ሁለት ቦታ አላሁ አክበር አላሁ አክበር ነበር አይደል አንድ አንድ ነው ለምን فرادى ነው ነጠላ ነው ቢላል ታዟል ወዩቲረ الإقامة ኢቃማን ነጠላ ቁጥር ነው የሚያደርገው አንድ አንድ ኢለ الإقامة ኢለ الإقامة ሲባል ኢቃማ ማለት ምንድነው ኢላ ቀውሉ ቀድ ቃመት الصلاة ቀድ ቃመት الصلاة ቀድ ቃመት الصلاة ያለው ሲባል ከዛ ውጭ ያለው ሁሉም አንድ ነው ይህንን ተጠቅሞ እችን ሀዲስ ተጠቅሞ አላህ አክበርን ሁለት የማያደርጉ አሉ ብያቸዋለሁ። በኺላፍ አያስነሳም። አንድ ሁለት ያደረጉት ሁለት አላሁ አክበር አላሁ አክበር አሽሀዱ አን ላኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ሐየ አለ ሰላት ሐየ አለ ሰላት ብለው ቀድ ቃመት ሶላት ቀድ ቃመት ሶላት ካሉ በኋላ አላሁ አክበር አላሁ አክበር የመጀመሪያውን ተክቢራ ሁለት ቀድ ቃመት ሶላት ካለውም በኋላ ሁለት ቢያደርጉ ችግር አለው? የለም። አሁንም ችግር የለም። ቢያደርጉም ሁለት ቢያደርጉም ችግር የለም። አንዳንድ ቢያደርጉም ችግር የለም። ግን ሚንባቢን አውላ ታቢቱ አንድ ነው የሚሉት አንድ ምክንያቱም ወይ ለቃማ አንድ ነጠላ ነው ነው አላሁ አክበር ሁለት ያደረጉት ኢላ ቀድ ኢላ ኩሉ ቀድ ቃመት ሰላ ቀድ ቃመት ሰላ ቀድ ቃመት ሰላት ያለው ሲቀር ሌላው ኦድ ነምበር ነው ተብሏል። ለምን ይኸው አላህ አክበር አላህ አክበር ሁለት አይደለም ወይ ኢቃማ ላይ ሲሏቸው አይ እንዳንድ ነው የሚቆጠረው። ለምን በአንድ ትንፋሽ ስለሚወጣ ሁለት ቃል እንኳን ሁለት ጊዜ ቢደገምም እንኳን እንዳንድ ነው የሚቆጠረው ብለው መልሰዋል። እኛም እንደዚህ ነው የምንመልሰው አይደል? ኢቃማ እንደዚህ ነው እስካሁን ያየነው። የሚደረገውም እንደዚህ ነው፣ የምንሰራውም እንደዚህ ነው። አላሁ አክበር አላሁ አክበር እሻዱ አላ ኢላሀ ኢለላህ ብሎ ነው የሚጀምረው። ሁለት አላሁ አክበር ማለት ነው። ለምን ሁሉም ወይሲር ለኢቃማ ቢላል ራሱ ታዟል። አባ ከኋላ እንትና አብደላህ ብን ዘይድ ላይ ምንድን ነበር ያለው? ፉራዳ ነው ወለኢቃመቱ ፉራዳ ነበር ያለው። ስለዚህ አንድ ለምን አይደረግም? ችግር የለም። አንድም መደረግ አለ፣ ሁለት መደረግም አለ። ሁለት ያደረጉት መልስ የሚሰጡት ለምንድን ነው? እንደ አንድ ስለተቆጠረ ነው ነው የሚሉት። خلاف አይኖርም ችግር የለም። إلا قوله قد قامت الصلاة ሐዲሱ متفق عليه ነው። ቡኻሪ ሙስሊም የዘገቡት ሐዲስ ነው። exceptional ያወጣው قد قامت الصلاة ያለው ብቻ ስለሆነ አንድ ማድረጉን ነው أولى የሚያደርጉት ነው። በዚህ የሆነ ቦታ ሶላት ስለሰማሁ عجيب የሆነ ምንም እ እ የለም የለም። ይሄ ሙተፈቅ አለይህ ኢላ ቀድ ቃመት ሶላት ሁለት ጊዜ ይባላል እያለ ወለው ጃአ ወለው አታ አቲ አየረፈፈ ይሄ ግልጽ ነው ተግባብተናል። አንድ ሰው ኢቃም በሚያደርግበት ሰዓት አላሁ አክበር ብሎ አሽሀዱ አን ላኢላሀ ኢለላህ ቢል ችግር የለም። ይሄ እንደውም ሙተፈቅ አለይ በሆነ ሐዲስ አብደላህ ብን ዘይድ ሐዲስ رواه الخمسة ባልናቸው እና አህመድ በዘገቡት በጣም ሰሒህ ስለሆነ ምንም ችግር የለውም። ولم يذكر مسلم الاستثناء ሙስሊም ግን استثناء ውን አልተናገረም። إلا قد قامت الصلاة የሚለውን አልተናገረም። ከቡኻሪ ጋር በስምምነት ሁሉንም ካወሩ በኋላ ኢላ አልኢቃማ አይ ኢላ ቀውሉ ቀድ ቃመት الصلاه ያለው ሲቀር የሚል ሙስሊም ላይ አልተዘገበም። exceptional ኡ ማለት ነው። ولم يذكر مسلم الاستثناء እስቲስናውን አልተናገረም። استثناء ማለት ምን ማለት ነው? exceptional ኡን አልተናገረም ሙስሊም። በሌላው ግን ቡኻሪና ሙስሊም ተመሳሳይ ናቸው። ወልነሳኢ ለነሳኢ አመረ ነብዩ ቢላለን የሚል ነው የተናገሩት። ይህ ደግሞ ማሻአላህ ولكن መጀመሪያም أمر بلال أمرت عائشة أمر أبو بكر ከተባለ መንሆል አሚር እንጃሃቲ ድን ከሆነ አንድ ሰሃቢ ታዘዘ ከተባለ subject ኡ የለም subject ኡ የለም አዛዡ ማለት ነው። በ passive form ሲቀመጥ ምንጊዜም ሐዲስ ላይ ሰሃቢይ ከሆነ passive እንትኑን ትእዛዙን የተቀበለው ማን ነው ብለን የምንተረጉመው በውስጥ አዋቂነት ነብዩ ናቸው። በቃ መርፎ ይሆናል። ነብዩ ናቸው آمر ኡ እንል ነበር። ማሻአላህ ግን በሌላ ሐዲስ ስንሄድ subject ኡን አግኝተነዋል። ምን የሚል أمر النبي صلى الله عليه وسلم بلالا ነብዩ ቢላልን አዘዙት የሚል አግኝተናል። ላይኛው ግን ምን ነበር የሚለው متفق عليه ሐዲስ ላይ ኡሚረ ቢላሉን ቢላል ታዘዘ ነበር። መን አሚር አነብዩ ሰለላሁ ዐለይሂ ወሰለም ቢነፍሲ አልሐዲስ አለዚ ተበተ ፊ አነሳኢ ነሳኢ ላይ በተረጋገጠው ሐዲስ ነብዩ አዛጅ እንደሆኑ ቁልጭ ብሎ ተቀምጧል ማለት ነው። ስለዚህ ቢላልን ነብዩ አለይሂ ሰላቱ ወሰላም አዘውታል። ምን እንዳደርግ አዛንን ምን እንዳደርግ አዛንን ምን እንዳደርገው ሸፍዕ እንዳደርገው ሸፍዕ ማለት ምን ማለት ነው? ጥል ማለት ነው። ሁለት ሁለት አለ አራት አለ ማክሲመሙ አራት ነው ተክቢራው ማለት ነው። ኢብላ ምን ሲቀር አዛኑ አዛን ላይ ሁሉም ሸፍዕ ነው፣ ሁሉም ኢብን ነበር ነው ምን ሲቀር ኢላ ከሊመቱ ተውሂድ ኢላ ከሊመቱ ላ ኢላሀ ኢላላህ ሲቀር እሷ ግን አንድ ያን ነው ሳቢት ተፍቶ 15 እንትን አረፍተ ነገሮች ጅምላዎች ናቸው ብለናል። በቃ ኢቃምና አዛን ተግባብተናል። የተለያየ አሽሃዱ አነ ሰይደና ሙሐመድ ረሱሉላህ የሚል አነ ሰይደና አነ ሰይደና ሰይድ የምትለዋ ወርድ ተጨማሪ ናት ትቀራለች። ሌላ ቦታ ነው ይሄ አይሰማም። አንዳንድ ቦታ ላይ እንደዚህ ይላል። አሽሃዱ አነ ሰይደና ሙሐመድ ረሱሉላህ ነዓም ሰይደና ያለው النبي صلى الله عليه وسلم ሰይዱ በኒ አደም ወላ ፈር ነብዩ አለይሂ ሰላቱ ወሰላም ሰይድ ናቸው። ምንም ምንም ምንም ምንም ጥርጣሬ የለውም። ማን አዛን ላይ ግን ዒባዳ ስለሆነ አንድ ነገር አንጨምርም። እሺ አንጨምርም። ሰይድ ናቸው ምን ችግር አ አይባልም። ነብዩ አለይሂ ሰላቱ ወሰላም ያስቀመጧትን አረፍተ ነገር ብቻ ነው ሰይድ ናቸው ና ሰይድ ግን አዛኑ ላይ አንጸልም ለምሳሌ ሩኩዕ ላይ ሆነ ሱረቱል በቀራን ብትጀምር ሶላት ይበላሻል ለቁርአን ሁሉ ምቀራው የምቀራው ብትል አ ቁርአን ቦታ አለው ቁርአን ነው ነዓም የምትቀራው ግን ለቁርአንም ቦታ አለው ሩኩዕ ላይ ደግሞ ተስቢህ ነው ያለው ስለዚህ ሁሉንም ለኩል ለኩል ለኩል ቀውልን መቃል ለኩል መቃም መጣል ወአነቢ ጁሐይፋ ከአቡ ጁሐይፋ ረዲየላሁ ተዓላ አንሁ እና የሰዓቶች ነው መሰል ደግሞ እንትን አለ ሸሃዱ አነ አሊ ወልዩላህ የሚል አለ አነ አሊ ወልዩላህ ይህንን ስላልሰማችሁ ስህተት ነው ተውት ሻቶች ጋር እንደዚህ አለ አነ አሊ ወልዩላህ አንተን አይመሳሰልም ማለት ሳቢት የሆኑ ሐዲሶችን ስንመለከት ኢቃማ ወይ አንዳንድ ነው የሚሆነው ወይ ተክቢራው እና ተክቢራው ሁለት ሰደቃ መስፈላት ያለው ሁለት ከዚህ ውጭ የለም። ሳቢቱ እነዚህ ሁለቱ ናቸው ነው። እንደውም ሙኻለፋ የተፈጠረው እነዚህ ላይ ብቻ ነው። ሌላው ላይ ቀውለል አኢማዎች አሉ። ምንም ችግር የለም። አዛኑን እንደ ኢቃም ብናደርገው ተክቢራው አራት ቢሆን ችግር የለም የሚላለ ወላኪን አዛ ላይ ቢቃሪ ሳቢት አይደለም። ሳቢት አይደለም። ለምሳሌ እንትን በሁለት ሙአዚን የሚደረግ አለ በሁለት ሙአዚን በአራት ሙአዚን ራሱ አንድ ላይ የሚጮህበት አለ። ሰሚያ ሲጃንያ ምናምን የሚባለው ማለት ነው። ታቢት ሳቢት የሆኑትን ያዟቸው። ከዚህ ውጭ ያለውን ታቢት ያልሆነውን ትተውታላችሁ። ችግር ምን ምን ከአንተ የማይችሉ ከሆነ ቋንቋ ማይችሉ ከሆነ ሀታ ራሱን ፋቲሃን መጠቀም አንተ አታህያቱ ስትቀራ አታህያቱን ማትችል ከሆነ በአማርኛም ሆነ በኦሮምኛም ሆነ በትግርኛ ራሱ መጠቀም ትችላለህ። ዱዓም ማትችል ከሆነ ስጅድ ላይ መጠቀም ትችላለህ። ብዙ ነገር አለ። ግን አንድ የከለከሉት ነገር ልንገራቸው። አይማ በአሁኑ ሰዓት ያሉ ኢማሞች በስፒከር አዛን ማስደረግ አይቻልም። ካሴት ተጨመረ። ሙአዚኑ የግድ መኖር አለበት። ማለት የተቀዳ በእንትን በቻናል የሚለቀቃል አይደል አዛን መካከል ላይ መጥቶ አዛን ይላል። ያ ስለ ጥሪ አይሆንም። አዛንን አይፈቀም። በካሴቱ ማለት ነው። ሷና ተጠቅመው አዛን ይላል። ሙአዚኑ የለም ወይ ሙቷል። የተቀዳ ነው ቅጅ ነው። በኮምፒውተር የሚጠቀሙት ማለት ነው። እሱ ክልክል ነው። እሱ አይ አይፈቀም አዛን። ዋናው ሙአዚን ሰውዬው መኖር አለበት። ምን አዛን ዋጅብ አይደለም። አዛን ፈርዱል ኪፋያ ነው። አዛን ፈርዱል ኪፋያ ነው። በተለይ ከተማ ታላላቅ ከተሞች ላይ መቅረት የለበትም። ሁሉም ጸጥ ካለ ከተማ ውስጥ አዛን ካልተደረገ ሁሉም ወንጀለኛ ሁሉም ሐራም ሰርቷል። ሁሉም አንድ ዋና ቦታ ላይ ከተደረገ ግን ዋጅብነቱ ይቀራል። ፈርዶል ኪፋያ ይሉታል። ፈርዶል ኪፋያ አዛን ዋጅብ አይደለም። አዛን ዋጅብ አይደለም። ነብዩ አለይሂ ሰላቱ ወሰላም በቀባ እንኳን ሶላት ትተውት ስለማያውቁ ዋጅብ ያደረጓሉ ዛሂርያዎች واجب ነው ነው ولكن لا يجب የለም ሴት ላይ እንትን አስማ ቢንት የዚድ የዘገበችው ሐዲስ አለ لا ليس الأذان ولا الإقامة على النساء በሴት ላይ አዛንና ኢቃማ የለባቸውም ብላለች የለባቸውም ይህም ሐዲስ ነው እሱ ሐዲስ ወላጅብ አለይህም ወላ ይሰኑ ለሁነ ወዚር የሚባለው እንደውም أجمع العلماء ብሎ ነው የተናገረው። ትንሽ ኢጅማዑ ላይ የሆነ ነገር ቢኖርም አጅማዕ አልዑለማ አላ አነ አልአዛን ወለኢቃማ ላ ይሰኑ ሊኒሳኢ ለሴቶች ሱና ይሆነ ቢያደርጉ ችግር የለውም ማለት አይደለም። ራሳቸው ለብቻ ኢቃማ አድርጋ ብትል ኢቃሙ جائز ነው ነው እንጂ የምትለው ሱና ነው አይባልም። አጅር እነሱ ላይ ስለሌለ መጀመሪያ የህፃን ልጅ ሆናል ትእዛዝ ኖሮታል። አዎ ካልቻለ ያንን መጠቀም ይችላል ነው እንትን ተቋላችሁ ግን ዋናው አረብያ መማር ጀዋቡን ማያቁሉል ሙአዚን ነው ቁሉ ማያቁሉል ሙአዚን ይችን ክላስ ነግራችኋለሁ መጨረሻ ላይ ቁሉ ማ የቁሉል ሙአዚን ሐየ አለ ሶላት ለራሱ ሐየ አለ ሶላ ማለት ነው። አክብሩ ነው። ላ ወላ ቁወተ ኢላ ቢላህም አለ ሳቢት ነው። ግን ሚስለ ማ የቁሉል ሙአዚን የሚለው አስበት ይሉታል። ያንን ትላለህ حي على الصلاة حي على الصلاة ሲባል لا حول ولا قوة إلا بالله لا حول ولا قوة إلا بالله አሶላቱ ኸይሩ ሚነ ነውም ሲባል ደግሞ አይማዎች ምን ብለዋል? صدقተው በርተ صدقተው በርተ ፉቃዎች ለዛ ይላል። ወላኪን ቁል ሚስለ ማ የቁሉል ሙአዚን ራሱ የሚለውን ትላለህ አሶላቱ ኸይሩን ሚነ ነውም አሶላቱ ኸይሩን ሚነ ነውም አለ ሁለት ችግር የለም። ይሄ ሐዲስ ነው እያልኳቸው አለ ተደቅተው وعن ابي جحيفه رضي الله تعالى عنه قال رايت بلالا بلالا ايتوا هلال ابا جحيفه አቡ ጁሐይፋ እስሙሁ ወህብ ብኑ አብድላህ السواء سوائي العامري من صغار الصحابة ከ ህፃን ከሆኑት ወይንም ትናንሽ እድሜያቸው ለጋ ከሆኑት ሰሃቢዎች ውስጥ አንዱ ነበር። ነዘለል ኩፋ ኩፋ ላይ ኖሯል። ኩፋ ማለት ዛሬ ነጀፉል አሽረፍ ብለው ቀይረዋታል። ኩፋ ነጀፉል አሽረፍ የአልይ መቃብር ያለበት ነው። ኩፋ የነ ዘይነብ መቃብር ያለበት፣ ከርበላ የነ ሁሴን መቃብር ያለበት። በጣም ብዛት ሺዓቶች ናቸው ከበውት የሚገኘው ኩፋና ኩፋ ከርበላ ሙሉውን ሺዓ ነው ማለት ትችላለህ። ኩፋ አብዛኛው percent እንደዚሁ በአስራ ከስልሳ percent በላይ ሺዓ ነው ነው የሚባለው እነ ባዕቁባ እነ ረማዲ እነ መውሲል እነ ፋሉጃ የሚባሉት እነዚህ እነዚህ ደግሞ ሱኒዎች እነ ፊክሪ የሚባሉት ሱኒዎች ይበዙታል። ኬርኩክ ምናምን የሚባለው ደግሞ እነ መውሲልን ይዞ ወደ ሱለይማንያ ኩርዲስታኖች ይበዙበታል። እና ኩፋ የምትባለው ነጀፈል አሽረፍ ናት። ብዛት ሶሃባ እዚህ ሀገር ላይ ይኖራል። يا الله በጣም ብዙ ሶሃባ ይኖርባል። ከተማዋንም የመሰረቷት መጀመሪያ እነ ዑመር ናቸው። ኩፋንና ባስራን እና ኩፋ ላይ ሀታ ነህዮች ኩፍይና በስርይ በመባል ይከፋፈላሉ። እንደል በስርይ ይሄ እንደዚህ ይቀራል፣ እንደል ኩፍይን ይባላል። እንደል ኩፍይን ከተባለ የኢራቋ ከተማ ናት። ሁለቱ ሀገር ላይ በጣም የተወለደ ያደገ ገራርም ዑለማ ያለበት ሀገር استعمله علي على بيت المال የበይት المال አሚር ነበረ በአልይ እብነ አቢ ጣሊብ ዘመን ማን አባ ጁሐይፋ የበይት المال ዋና መሪ ነበር። ወሸሂደ ማአሁል መሻሂደ ኩልሃ ሁሉንም መሻሂድ ደግሞ ተሳትፏል። ሁሉንም መሽ ሶስት የእግር ኳስ በሰባ አራት ዓመተ ሂጅራ ሞቷል። አባጆ ሐይፋ ሰሐቢይ ረዲየላሁ ተዓላ አንሁ ረአይቱ ቢላለን ቢላልን አይቼዋለሁኝ ይላል። ወአዚኑ አዛን ሲያደርስ ወአተተበዑ ፋሁ አፉን ትከታተል ነበር። ሃሁና ወሃሁና በዚህም በዚህም ትከታተለው ነበር። ወእስቲዓሁ ሁለት ጣቶቹ ፊኡዙነይህ እዚህ ጆሮቹ ላይ አስቀምጦ ማለት ነው። ይሄን ቀያለ ሶላ ሲል ወደ ቀኝ ቀያለ ሶላ ወደ ቀኝ ሀያ አለል ፈላህ ወደ ግራ፣ ሀያ አለል ፈላህ ወደ ግራ ወይም ሀያ አለል ሶላህ ወደ ቀኝ፣ ሀያ አለል ሶላህ ወደ ግራ፣ ሀያ አለል ፈላህ ወደ ቀኝ፣ ሀያ አለል ፈላህ ወደ ግራ ሁለቱም ይቻላል። ለማንኛውም ይሄንን ለምን አደረገ የሚል ዑለማዎቻችን የራሳቸው ትንታኔ ሰጥተዋል። ለአለሁ የኩኑ አጅማዕ ሊሰውት ድምፅን ይሰበስባል ይላሉ። እዚህ ላይ ማድረጉ ትንፋሽ እንዳይበተን በዚህ ማለት አንድ እንደዚህ ሊሆን ይችላል። ይሄ ላይ ልትጠቀሙት አለበት። በጣም ደስ የሚል ግምት ሰውየው ድምጽ የማይሰማ ከሆነ እንደዚህ ጆሮ ላይ አድርጎ የቆመ ሰው ካየ አዛን እየተባለ ነው ይላል። ደንቆሮ ሰው ማለት ነው። ድምጽ የማይሰማ ሰው ካለ አጋጣሚ ዝም ብሎ የተቀመጠ ሙአዚኑ እንደዚህ ይዞ ወደ ቂብላ ዙሮ ካየ አዛን እየተደረገ ነው ይላል። ድምጽ ባይሰማ እንኳን እቺ ራሷ አንድ ምልክት ትሆናለች ነው። ለርሱ ከተነገረ በኋላ ለማንኛውም ሁሉም ኢንሻአላህ ግን ጣቱን ይጠቀም ነበር። ዝም ብሎ እንደዚህ ብሎ አላሁ አክበር አላሁ አክበር ከማለት አዎ ዱዓ ማድረግህ ጀህር ማድረግህ ነው እንጂ ዱዓ መደረጉ በይነ አዛን ላይ ላይውረዱ ዱዓ ዱዓ አላህ አልቀበልም አይልም። እጅግ የሚቀበልበት ቦታ ታይም ቢኖር ሱሉሰል ሌይል ላይና በይነ ለአዛን ወልኢቃም አንድ ጾመኛ እስከሚያፈጥር ያ አላህ ዱዓ በጣም መጥፎ ነው። ዝናብ በሚዘንብበት ሰዓት ቁርአን እየቀሩ ከጁሙዓ በኋላ በአሁን ሰዓት ባዕደል አፍ ኢማሙ ከሚንበር ላይ እስከሚወርድ ያለው የመል አረፋ እነዚህ ነው። ላይ በይነ አዛን ወለቃም ዱዓ አለ ረበና አቲና ፊ ነፍሲና ወፍላፈት ያሰና ግን እንደዚህ ጀህር አድርገህ የምን ተጠቅመህ ምናምን እነሱ እንደ ዱዓ ሳይሆን የሚጠቀሙት በቃ እንደ ባህል ሆኖ ነው አሁን የሚጠቀሙት። ረበና አቲና ፊ ዱንያ ወፊል አኺረቲ ሐሰነ ወቂና አዛበናር። አላሁ አክበር አላሁ አክበር በቃ ዝም ብሎ መነሻ ነው እንጂ ለዱዓ አይደለም። ለዛ ገብቷችኋል ወሊብኒ ማጀህ እብነ ማጀህ ግልጽ አድርገውታል እንትን አቡ ዳውድ ላይ ግልጽ ተደርጓል ወሊብኒ ማጀህ ወጀ ወጀአለ እስቢዓይሂ ፊ ኡዙነይሂ ወጀአለ አደረገ እስቢዓይሂ ሁለት ጣቶችን ሁለት ጣቶችን ፊ ኡዙነይሂ ሁለት ጆሮዎች ውስጥ እንደዛ አድርጎ አዛኑን አለ ይላል አይቷል አቡ ዳውድ ዘንድ ለዋ ዑኑቀሁ የሚል ተናገረው ለዋ ማለት ጠመዘዘ አዞረ ማለት ነው ለዋ ዑኑቀሁ አንገቱን ዘወር አደረገ። ለማ በለገ በደረሰ ጊዜ الله أكبر الله أكبر الله أكبر الله أكبر አይባልም ማለት ነው። ልክ አንገት መዞር የሚጀምረው እምን ሲደርስ ነው? ይኸውና ሐዲሱ ظاهر አድርጎታል። ولأبي داود لوى عنقه የኋለኛው ሐዲስ የሚያስይዘው ነገር አለ። ወደዚህም ወደዚህም ሲዞር አፉን እከታተለው ነበር ማለት ከአዛኑ መጀመሪያ እስከ መጨረሻ ድረስ እንዲህ እየተዟዟረ ነበር ቢላል ማለትን ያስይዛል የመጀመሪያው ሐዲስ يا أبو داود بن قلت أدرك من لو عنقه بلال عندتنا زورة لما بلغ تجرس قلت هيا على الصلاة فيل يمينا وشمالا زورة ولم يستدر مولو سونة بن الزورة عندت بلين عندت لو عنقه عندت مشاة زورة هيا على الصلاة هيا على الصلاة هيا على الفلاح هيا على الفلاح لما بلغ حي على الصلاة የሚነን ወሽማለን ወደ ቀኝና ወደ ግራ አንገቱን ሲዞር አይቼዋለሁ። ወለም የስተድር ሙሉ በሙሉ ሰውነቱን አልዞረም። ይሄ ፊቱ እንዳለ አልዞረም። አንገቱ ብቻ ነው የሚዞረው። ወአስሉሁ ፊ ሰሒሐይን የዚህ ሐዲስ መሰረቱ መጀመሪያ ጥንቱ ቡኻሪና ሙስሊም ላይ የተረጋገጠ ሐዲስ በጣም ጠንካራና ሶሒህ ሐዲስ ነው። አቡ ዳውድ ላይ ያለው ሐዲስ ገብቷችኋል? እሺ ተልወያ የሚደረገው የት ላይ ነው? ሰልዋል አንገት ዞር የሚደረገው ምን ላይ ነው? ሀያ አለ ሶላት ነው። ሀያ አለ ሶላት ከፈለገ ሀያ አለ ሶላት ወደ ቀኝ፣ ሀያ አለ ሶላት ወደ ግራ ብቻ ሁለት ነው። ወይንም ተሽሽ ማድረግ ይችላል። ሀያ አለ ሶላት፣ ሀያ አለ ሰላ ሀያ አለ ሶላት፣ ሀያ አለ ሶላት። ምክንያቱም ሐዲሱ ሀያ አለ ሶላት ሁለቱንም ወደ ቀኝ፣ ሀያ አለ ሶላት ሁለቱንም ወደ ቀኝ ወደ ግራ የሚል የለም። የሚለን ወሽማለን ነው ያለው። አጥፎ በአንድ ላይ ነው ያመጣው። እኛ ዝም ብለን ካልሰጠን፣ ይሄ ደግሞ ሁለቱን ማዕና ይቀበላል። እሱሽን ማድረግ ወይንም ሁለቱን በአንድ ቦታ ሁለቱን በአንድ ቦታ ማድረግ ይቻላል። ችግር የለም። ሰላት አይኖርበት ማለት ጥሩ ነው ነው አዛንን ጥሩ ነው ለማለት ለመነሻ አንድ ለትርጉም ለዳዕዋ ተተርጉሟል፣ ለአዛን ተተርጉሟል፣ ይሄ ሰው ከዚህ በላይ የለም ለማለት ተተርጉሟል። ግን هذا حق لماذا تبينه لماذا تقرأه ነብዩ አለይሂ ሰላቱ ወሰላም ወይንም ቢላል እንደዚህ ይቀራ አልነበረም። ያ ነው እንጂ ሰውየው ይቅራው ቁርአኑን ይቅራው። ወላኪን እንደዚህ መነሳት በጣም ብዙ የሚባል ነገር አለ እኮ ከአዛን በፊት አላሁ አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ይህን አልሰማችሁም? በጣም ገምጤ ነገር አለ። ልክ ሱብሂ ሊደርስ አካባቢ አንድ ሰላሳ ደቂቃ ሲቀረው አላሁመ ሰሊ አላ ሙሐመድ ይጀምራል። በጣም አህባሽና እኛ መካከል ራሱ አንድ ጥቅጥቅ የነበረው በዚህ ዙሪያ ነው። በጣም ይጨቃጨቃሉ በዚህ የተነሳ መሐመድ ብን አብዱላህን የሰደቡ የሰደቧቸው በዚህ የተነሳ ነው። መሐመድ ብን አብዱላህ ይህንን አላሁመ ሰሊ አላ መሐመድ ከአዛን በፊት ከምትል የምትለው ቢድዓ ነው። ይሄ ቢድዓ ቢድዓ ከመስራት ደግሞ በእናት ዝሙት መስራት ይቻላል ብሎ በመሐመድ ላይ ሶላት አለ ነብይ ማውረድን ከእናት ዝሙት በላይ አድርጎ መሐመድ ብን አብዱላህ ቆጥሮታል ብለው ይሄ ተጽፏል። አሁን ራሱ ይነበባል። ወላሂ ምን አልዓጀብ አላሁመ ሰሊ አላ መሐመድ አይደለም የተጠላው ولكن لكل شيء له مكانه ቦታ ተቀምጦለታል። አትቅሩት። ይሄን ተጨማሪ ነገር ይቅር። ቁርአንም ይሁን ሱረቱ በቀራም ይሁን ቁል ሁወላህም ይሁን ያለ ቦታው አትቅራው። ቁል ሁወላሁ አሐድ እንደ ወንጀል የሚሆንበት ቦታ ይኖራል። ስጅድ ላይ ቁል ሁወላሁ አሐድ ብትቀራ ሶላት ይበላሻል። ቁል ሁወላሁ ወንጀል ስለሆነ አይደለም። ሁወ ቁርአኑን ፊሂ ተውሂድ ወላኪን ለሁ መካን ያ ነው። ይሄንን ብትቃወም አሁን በጣም ቀውጢ ነው የሚያደርጉት። ቁርአን እኮ ነው ወመን አህሰኑ ቀውለ ሚመን ዳዓ ኢለላህ ነው እኮ ነው ነው በቃ ሌላ ነገር የለም። ወላኪን ሀው ሆ ሳቢቱን ፊል ሐዲስ هل كان بلال يقوله هل كان أبو محذورة يقوله هل كان عبد الله بن ابن مكتوم يقوله لا ተመልስልን ይሄን ተቃጠሉት ይሄን ማንኛውም ነገር እዛው ፖይንቱ ላይ ያሉትን ብቻ ብሎ በቃ ሌላ ነገር አለመጨመር እንትን እኮ አልቢድዓቱ ቢድዓቱን ወለው ኢስተሕሰነሐ ናስ ሰው እንደ ውበት ቢመለከተውም እንኳ ነብዩ ቁንጅና እስካልሰጡት ድረስ የቢድዓ ቆንጆ የለም የዝንጀሮ ቆንጆ እንደሌለ ምንም የለም። ነብዩ ናቸው። ሀዛ ጥሩ ነው የሚሉት ሀዛ መጥፎ ነው የሚሉት በቃ አልቋል። ያስተማሩንም ብቻ ሰርተንበት መሄድ አዛኑን አዛን በቃ አዛኗን ብቻ ከዛም በኋላ በስርጋት ወያጅ በቃ ያለ ለዋል ተባባናለን ነው اللهم صل على محمد ላይ በጣም ጭቅጭቅ አለ። የተለያየ ሩዳቶች አሉ። አባሾች እነሱም የጻፉት ነገር አለ። በእነሱም ላይ የተጻፈ ርዕስ አለ። ያንን አድርጉ። اللهم صل على محمد ቀውዲ ያፈታል። ሊባኖስ ላይ ራሱ አጨፋጭፋቸዋል። ጠብ ተነስቷል፣ ተደባድበዋል፣ በዚህ ተቀጣጥ ተቀጣጥተዋል። በዚህ የተነሳ ብቻ ከአዛን በፊት አላሁመ ሰሊ ዐላ ሙሐመድ አሁንም ነስማዑ ፊ አደረ ሰፈር ፊ አዲስ አበባ وأصل في الصحيحين لما اسمعوا كذلك مسجدا وهناك بدأوا ተጀምሯል። አሁን በቅርብ ነው። ከዛሬ የለም ነበር። አሁን ግን ተጀምሯል። ምዕራፉ አለ። وعن ابي محذورة رضي الله تعالى عنه ان النبي صلى الله عليه وسلم اعجبه صوته ነብዩ አለይሂ ሰላቱ ወሰላም አባ መሕዙራን አነ አነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም አዕጀበሁ ሰውቱ ድምፁ ደስ ስላላቸውና ስለማረካቸው ፈዓለመሁ አዛን አዛንን አስተማሩ አባ መሕዙራን ረዋሁ እብነ ኹዘይማ እብነ ኹዘይማ ሐዲሱን ዘግበውታል እብነ ኹዘይማ ሐዲሱን ዘግበውታል ከኋላ ቀርተነዋል አባ መሕዙራ አባ መሕዙራ ድምፁ ደስ አላቸው ደስታውን ይዛችኋል አይደል አልፈሰቱ ወይ ሳቢተቱን ሳቢት ሐዲስ ነው ሳቢት ነው ያስተማሩብኝ ምክንያት እንደዚህ እንደዛ አድርገን እንደዚህ ነው ሙሉ ታሪኩ አለ በቀልድ አዛን እያደረጉ ሲያሾፉ ነበር በሙእሚኖች እያሾፉ ነው ልጆቹ ጠሩና እስኪ አዛን አድርጉ አሏቸው አዛን ሲያደርጉ እሱን ከውስጥ መረጡት ጥሩ ድምፅ ነበረ ማረካቸው አጀበሁ ሰውቱ ማለት ድምፁ በጣም ማረካቸው ተገረሙበት ተደነቁበት ደስ አላቸው እና አስተማሩት አዛን ይሄ ሳቢት ነው ከዚህ ሐዲስ በመነሳት አዕጀበሁ ሰውቱ ከሚለው ዑለማዎች ብዙ እስቲንባጥ ያደርጋሉ። ምን ምን ብያቸዋለሁ? ሙአዚኑ ሐሰነ ሰውት መሆን እንዳለበት እ ሰው የሚስም መሆን አለበት። ፈተና እንዳለ በዚሁ ማወዳደር እንዳለ ከዚሁ ይወሰዳል። ሙአዚኖችን አወዳድሮ መስከር وعن جابر بن سمورة رضي الله تعالى عنه قال صليت مع النبي صلى الله عليه وسلم ከነብዩ ጋር ሰግጃለሁ እያሉ ነው። ጃቢር እብን ሰሙራ ጃቢር እብን ሰሙራ رضي الله تعالى عنه قال ሰለይቱ መዐ ነቢይ ሰለላሁ ዐለይሂ ወሰለም አልዒደይን ሁለቱን ዒዶች ከነብዩ ጋር ሰግጃለሁ። ዒደል ፍጥርን ሰግጃለሁ፣ ዒደል አድሃም ሰግጃለሁ። የረመዳንንም ዒድ የዋናውንም ዒድ የእንትኑንም ዒድ ሰግጃለሁ። ምን ገይሪ መረቲን ወላ መረተይን ከአንድ ጊዜ ከሁለት ጊዜ ውጭ ብዙ ጊዜ ማለት ነው። አንድ ጊዜ ሁለት ጊዜ ኧረ ከዛም በላይ ማለት ነው። ይሄ ቁጥር የተጠቀሰው ለመገደብ አይደለም። ከአንድም በላይ ከሁለትም በላይ በቃ ብዙ ሰግጃለሁ ለማለት ነው። ሚን ገይሪ መረቲን ከአንድ ውጭ ወላ መረተይን ኧረ ከሁለትም ውጭ ሰግጃለሁ ብዙ ሰግጃለሁ እያለ ነው። ቢገይሪ አዛኒን ወላ ኢቃማ ያለ አዛን ያለ ኢቃማ ነው የተሰገደ። ለስቲስቃም ለኩሱፍም ለዒድም ለዒድ አልአድሐም ለዒድ አልፍጥርም ለማንኛውም ለሚደረጉ ሱና ሶላቶች የለም። ጅምሁር አልዑለማ የሚሉት ለአምስቱ ብቻ እንዳለ ነው። ጅምሁር አልዑለማ ይሱና ለሱና ለዒድ ኢቃማም የለም አዛንም የለም ረዋሁ ሙስሊም ሙስሊም ዘግበውታል። ወነሁ ወነሁ ፊል ሙተፈቅ አለይ ቡኻሪ ሙስሊም ውስጥ የዙ አለ አን ኢብኑ አባስ ወገይሪ ከብኑ አባስና ከሌሎች ከሌሎች ተይዞ ማለት ነው። ተባተና አሰን ኪታብ ይዛል አዎ አሶላቱ ጃሚዓ ራሱ የለም። አሶላቱ ጃሚዓ የለም። በኩሱፍ አንድ ቦታ ላይ ብቻ ነብዩ ተጠቅመዋታል። ያችን ሀታ ራሱ ሶላት ተራዊህ ላይ አሶላቱ ጃሚዓ አሶላቱ ጃሚዓ ይባላል። በዛኛው ቅያስ አድርጎ አምጥተውት እንጂ የለም ታቢት አይደለም። አሶላቱ ጃሚዓ ራሱ ዒድም ላይ የለም። ኢደል አድሃን ኢደል ፍጥርም አሶላቱ ጃሚዓ የለም። ራሱ እዚህ ላይ የሚጨምሩት ነገር አላቸው። ቢገይሪ አዛንን ወላ ኢቃመትን ወላ ሶላቱ ጃሚዓ ራሱ የሚል የለም የሚሉት ዑለማዎች አይማዎችም ግን ያመጡታል። በመጠቀም ሰራዊት ላይ ራሱ አሶላቱ ጃሚዓ አሶላቱ ጃሚዓ ብለው ይቀሰቅሱናል። ያለ በሌላ ቅያስ አድርገው አምጥተው እንጂ የለም አሶላቱ ጃሚዓ ራሱ የለም። አቤት አይደለም ሱጁድ ላይ ሁለት አዛን አለ እንቀረዋለን። ምን ገይሪ መረትን ወላ መረትን ከአንድ ጊዜ ከሁለት ጊዜ በላይ ብዙ ጊዜ ሰግጃለሁ። ቢገይሪ አዛን ያለ አዛንና ወላ ኢቃማ ነው የሰገድኩት ወላ ኢቃማ رواه مسلم ونحو የዚሁ አይነት ሐዲስ في متفق عليه ቡኻሪ ሙስሊም ሁለቱም ላይ ተረጋግጧል። አሊ ኢብኑ አባስ ከብኑ አባስ ነው ገይሪ ከሌሎች ሰሃቢ وانا ابي قتاده رضي الله تعالى عنه في الحديث الطويل ረጅም በሆነ ሐዲስ في نومهم عن الصلاه ከሶላት ነብዩ አለይሂ ሰላቱ ወሰላም ሱቢሃ ምጽዋቸው ነበር። ሱቢህን ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸው አሳልፈዋታል። ማሻአላህ ወላሂ ምን ምን ከዚህ የምናገኘው ነገር ተሽሪዕ ነው። ያ አላህ እንደዚህ አይነት ነብዩ አለይሂ ሰላቱ ወሰላም ሰው ናቸው። እነሆ በሸር ወናመ ወፋተቱ ሶላቱ አስበህ አመልጣቸዋለሁ። አሁንም ሶላትን የረሳ የእሳቸውን አይነት ስራ መስራት እንዳለበት የራሱ አንድ ጥሩ እንትን ታሪኩ ምን ይመስላል መሰላችሁ? ከኸይበር ዘመቻ እየተመለሱ ነው። በሰባተኛው ዓመት የተደረገው በሰባተኛው ዓመት ነው የተደረገው የኸይበር ዘመቻ። ልክ እየተመለሱ እያለ ወደ መዲና እየተመለሱ ሌሊት ነው የሚሄዱት። ቀን በጣም በረሃ ስለሆነ የአረም ምድር ማለት አሸዋ ነው። እግር ፈጥሞ ነው የሚቀረው፣ እሳት ነው። ስለዚህ ሌሊት ነው ብዛት ጉዟቸው። ዘጠኝ ሰዓት አስር ሰዓት አካባቢ ላይ እየተጓዙ እያለ የሆነ ቦታ ደረሱ። አረ ትንሽ አረፍ እንበል አሉ። ዋዲ መሐጅ ምናምን አካባቢ ሲደርሱ ትንሽ አረፍ እንበል ተባባሉ። እሺ እዛው አረፍ እንዳሉ ያ ቢላል በቃ እኛ እንተኛ አንተ ጠብቅ ምናምን ነገር አለ። እሺ እኔ ጠብቃለሁ፣ ችግር የለም ሱሊ ሲደርስ አዛን አድርጌ ቀሰቅሳቸዋለሁ አለ። እሻሉ ተኙ። እነሱም ተኝተው እሱም ግመሏን ደገፍ እንዳለ እዛው ሙቆት አልሄደም ተኛ። እንደውም ጠዋት ምን ነቀሰቀሳቸው? ፀሐይ ነቀሰቀሳቸው። የፀሐይ ሙቀት ነቀሰቀሳቸው። ነብዩ እና አቡበክር እና ዑመር ቀደም ተከተሉ ይዘው ተነሱ። ቢላል አደራህን በላ ምናምን ነገር ምን ይደረግ አኸደኒ ማአከደኩም እናንተን የያዘ ነገር ነው የሚዞኝ ነው አለ እና መለጣቸው ከዛ ቦታ ተነስተው ሀታ ተርከፊ አሸም ትንሽ ዘግየት አደረጉትና ከዛ ቦታ ላይ ቶሎ ለጥቀው ሄዱ። ውሃ ቦታ ላይ ውዱ አደረጉና ቢላል አዛን አለ፣ ኢቃማ አደረገ፣ እዛው ሱብሂን ሰገዱ። ከባቸው አይሆን ሐታ ተርከፊ አሸም ለቀቅ ማድረግ አለበት። እዚህ ምን አይነት አስተጋገድ አለ መሰላችሁ? ፀሐዩ ወጣስ እያለ ወጥቷል። በቃ ግን ከገባህበት በኋላ ፀሐይ ወጣ ችግር የለም። ትናንት ባየ ተመልክተናል አይደል? ፀሐይዋ እየወጣች ግን ወጥታለች፣ እያየሃት ነው። ገየት ታደርግና ኋላ ትሰጠዋለህ። ሀታ ተርተፊዕ አሸምስ አዘጊ አዘግ ሀታ ሁሩጅ ምን ልኸላፋ አልገባችሁም? አብዱልመሊክ የለም እንዴ ሸጥተው وعن ابي قتاده رضي الله تعالى عنه في الحديث الطويل ረጅም በሆነ ሐዲስ ሲነውሚህም አን ሶላት ነብዩ አለይሂ ሰላቱ ወሰላም እና ሷሐቢዮች ከእንቅልፍ ከሶላት እንቅልፎቻቸው ያመለጠባቸውን ጊዜ ثم አዘነ ቢላል ከዛ ቢላል አዛን አደረገ ፈሰለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰገዱ ከማ ካነ የስነዑ ኩለ የውምን ሌላ ጊዜ ሁል ጊዜ እንደሚሰሩት አደረጉ ያም ማለት አዛን ተደርጎ ኢቃም ተደርጎለት ሰገዱ ማለት ነው ሶላታቸውን ስልት ቀዷ ማለት ነው ስለዚህ ቀዷ በሚያልፍበት ጊዜ አዛኑም ኢቃሙም እዛው ይደረጋል ይሰገዳል ማለት ነው። ሰዎች ላይ ሹባ እንዳንፈጥር ባይሆን አራት ሰዓት ወይም አምስት ሰዓት ላይ ቀባ ሲሰግድ ቀስ ብለህ አዘን ብለህ ስገድ። በመስጊድ እንደዚህ በከፍተኛ በመስጊድ ደረጃ አይደረግም። እና አዛንና ኢቃም አለ ማለት ነው። ሰውየው ቀባ ሶላት ሲሰግድ አዛን ብሎ ኢቃምም አድርጎ ይሰግዳል ማለት ነው። ከዚህም እንነሳ ነብዩና አለይሂ ሰላቱ ወሰላም ሰሃቦቻቸው ፊ ነውሪሂም ሐዲሱ ጠዊል ነው፣ ረጅም ነው። አሁን የነገርኳችሁ ታሪክ ማለት ከኸይበር ሲመለሱ ሲነውሚህም አን ሶላ ከሶላት የተኙበት ጊዜ ከማ አዘነ ቢላል ቢላል አዛን አደረገ ፈሰለ ነብዩ ሰለላሁ ዐለይሂ ወሰለም ከማካነ የስነዑ ልክ እንደሚያደርጉት ሁሉ ሁሌ የውሚን ሌላ ጊዜ ሌላ ጊዜ ሁል ጊዜ እንደሚያደርጉት አደረጉ አዛን ተደርጎለት ቃም ማለት ነው አይ አይባልም። እነዚህ እኮ ጅሃድ ላይ ነበሩ። ሁለተኛ አደራ አስቀምጠዋል። ራሱ እንትና alarm መሙላት አለብን። alarm ማድረግ አለብን። alarm ኡ እንደ ቢላል ጸጥ ካለ አጋጣሚ ምንም እንትን ነገር alarm ግን መጠቀም እንችላለን ማለት ነው። ራሱ ቢላልን እንደ alarm ነው የቆጠሩት። እንድታስነሳን ቢላል አደራህን አሉት። ተኙ። እሱም እንቅልፍ ወሰደ። alarm ማለት ነው። እንደዛ መውጣት እነሱ አሁን ከጅሃድ ደክሟቸው ነው ከኸይበር ዘመቻ እየተመለሱ እኛ ግን በዱንያ ድክም ብለን እስከ አስር ሰዓት ድረስ ተክሏል ሰው ሱቤ ላይ ቢተኛ ላይ معصية ነው ይሆን ይችላል ይሄ አውቀው ተድይ ካደረጉ ሰዎች ፈጣ ነው የሚመስለው። እነሱ ከጂሃድ እየመጡ ነው። ደግሞ አንድ ቀን ክስተት ናት። አስቡ እኛ final በደረሰ ቁጥር 30 ቀን እንደዚህ የምናድር ከሆነ ይሄ ሌላ ቢስመስ ነው። ይችን ሀዲስ ይዛችሁ መድከም አለ። አይ ነብዩን በእንቅልፍ አመጧቸዋል። እባክህ ላ ሀከዳ ወላሂ እዛ እንዳታደርግ እኛ ባህል አድርገን ይዘዋል። እነሱ ግን ከጂሃድ መጥተው ግማሹ ቆስሏል፣ ማሽ ልክም ብሏል። ከጃሃን ላይ እየተመለሰ ደግሞ አንድ ቀን ድንገት የተፈጠረች ነገር ረዋሁ ሙስሊም ሙስሊም ዘግቦታል። ሐዲስ አቤት ትኩስ ነው የሚሆነው ይሄ ራሱ ራሱ ምንም ራሱ አድሮ አይጓደልም ነው የሚለው በእንቅልፍ አምልጦ ረስታ አምልጦ የምትሰግደው ሶላት ወአቂም ሶላተ ሊዚክሪ ችግር የለም እሰግዳታለሁ በምታስታውስበት ሰዓት ነብዩ አለይሂ ሰላቱ ወሰላም እንደውም አንድ ሰው ረስቶ ከተኛ እንትን ተኝቶ ሶላት ካመለጠው ረስቶ ካመለጠው ይስገድ ራሱ ቀዷ አይሆንም ቀዷ አይደለም ራሱ ተኩስ ቢሆን አለ እንደሰገዳት ነው የሚቆጠር ማለት እንቅልፉ ስነ ስርዓት ያለው እንቅልፍ ከሆነ ሸሪአውን የጠበቀ እንቅልፍ ከሆነ ማለት ነው ግን ዘጠኝ ሰዓት ተኩል ላይ መጥቶ ተኝቶ አመልጦት ከሆነ ያው ቀዷ ነው የሚያወጣው ለምን እስካሁን ተሳረፈክ? አልገባችሁም? ረስተህ ሶላት ስትሰግደው ቀባር የለም ካመለጠ በኋላ እንኳን ብትሰግደው ራሱ ንጹህ ፈርድ ንጹህ ራሱ ችግር የለም። ዑዝር ሰጥቷል። አለ ዑዝራን ብለው ነው የተናገሩት። ምክንያቶች ዑዝሮች ሁለት ናቸው። አነውሙ ወንሲያኑ መርሳትና እንቅልፍ ናቸው። እነዚህ ሁለቱ ናቸው። ከዚህ ውጭ ያለ የለም ነው ያሉት እንደውም ዑለማዎች ምክንያቱም ሐዲሱ የተቀመጠው አልዑድሩ ዑድራን ሁለት ናቸው። በቃ ለሶላት ከዛ ውጭ ያለ ዝም ብሎ ከዛ ውጭ ያለውን ራሱ ቀባ አለበት ወይ ቀባ ቢያወጣ ይቻላል ወይ አይቻልም። በይነ ዑለማ ራሱ አለ ሀታ ነው የራሱ የለም ቀባ ነው ያለው አውቆ ያሳለፈውን ሰውዬ ቀባ ያለበት ምን ከፋራ ስለማይሆን ሁለት ናቸው። ኡዝሮች ሁለቱ ብቻ ናቸው። በሁለቱ ያለፈውን ብቻ ነው ሰውየው ደግሞ መስገድ የሚችለው። ከዛ ውጭ ያለውን ዑለማዎች ቀባ ያውጣ አውቆ ያሳለፈውን አያውጣ ምን የተለያየ ነገር አለ ቀባ ማውጣት ይችላል። ምን አዎ በስፒከር እንዳታደርግ ለራስ አድርጋለሁ ማለት እዛው ላንተ የሚሰማህን ያክል ማለት አይ ሁለት አዛን እንደዚህ ጮህ የምታደርገው ነገር አይደለም ማለት ባይሆን ምን አለ መሰለ እንዴ ሰዎችን መወስወስ የለብህም ሌላ ሶላት የደረሰ እንዳታስመስል አዛኑን ጮህ አይደለም የምታደርገው በራስ በመጠን ሁኔታ አነስተኛ ጀማዓ የማይመጣ ከሆነ ማለት ነው እንደውም ከአዶና ስኮ እኮ ለእንትን ያደረጉታል። ጀማዓ ከሆነ ነው እንጂ አዛን የሚባለው፣ አለበለዚያ ኢቃማ ብቻ አድርጎ ይስገድ የሚልም እኮ አለ። ጀማዓ ካለ ነብዩ አለይሂ ሰላቱ ወሰላም ቢላል አዛን አድርጎ የሰገዱት ጀማዓው ሁሉም ስላመለጠው አዲስ ጀማዓ እየተሰገደ ስለሆነ ነው ያሉም አለ። ወላኪን አንተ ለራስ ሰዎችን በማይወተውት መልኩ አዛን አድርገን ኢቃማን አድርገን ትሰግዳለህ። ለጀማዓ አድርገ የፈጠሩት አሉ። ደግሞ ክስተቱን የሚያስይዘ ያንን አዎ እንትን class ውስጥ አናስግድም አስግዱም ምናምን ነገር ቢባል አይቻልም። حتى جمع ምናምን ነገር ራሱ ማድረግ አይቻልም። መታገል ባለብህ መልኩ ወይንም መንገድ ባለብህ መልኩ ታደርገዋለህ እንጂ ኧረ ሰላም እንዳጋጥመን በጣም እንትን አንድ ጥቂት የሚያስመስለው እሱ ነው መሰለኝ። والله እንደው አላህ ያዛችሁ ዱዓ አድርጉ። والله በጣም የሚከብድ ነገር ነው። ይሄን እኮ ለዱንያ ብለን جمع ማድረግ ማለት ነው። عذر የለም عذر አይደለም። جمع አድርጉ የሚባል ነገር even ቢነሳም እንኳ ነፍስ ኑሮ አይደለም። ምክንያቱም ለዱንያ ስንል ነው። አይ መግሪብ ይለፍና በ class ሰዓት ስለሆነ ስለተከለከለ ምናምን ነገር እንገባለን። ተወውና እኔ ትታችሁ class ኡን እንትን ሶላቱን ትተህ class ቀጥል ولن أقول ولم ولم أقل ولا أقول አሁንም አልልም ወደፊትም አልልም አላልኩምም አልሰማምም እንደው ግን የሚልምም የለም አልহামዱሊላህ እንደው አላህ ያዛችሁ ወላሂ ዱዓ ይሄ ነገር ከመጣ ጀማዓ በቃ መግሪብ ሰዓት ላይ ክላስ ከሆነ አትወጣም ካለ ትተው ትሄዳለህ በቃ ትተው ትሄዳለህ ወይ በክላስ ሰዓት አትሄድ ወይ መንገድ ካለብን ግን እስካሁን ድረስ አላጋጠመንም አልহামዱሊላህ ወደፊትም ዱዓ አድርጉ ትልቁ ሀርድ ውስጥ የሚያስገባን ነገር ቢኖር ይሄ ነው የዛን ሰዓት አኺራና ዱንያ ኮምፔር እየሆኑ ነው እኛ ላይ እኛ ላይ አደጋ አነገር ተጋፍጧል ማለት ነው የዛን ሰዓት የዛን ሰዓት ሀርድ ውስጥ የምንገባው ወላሂ ግሬድና ኤፍንና መግሪብን ነው እያወዳደርን ያለ ወላሂ ሱመ ወላሂ ያ ሐያክ አደረግ ዱዓ ዱዓ ነው ሌላ ነገር አይደለም ይሄ የኛ ድክመት ሳይሆን የሚመጣ ነገር ነው ግን ምን አለ ዱዓ ማድረግ አለብን አላህ እንዳያቀር አንድ ቀን እ አይ እብድ ሆኖ ባሳለፈው ሰዓት ያለው አይጠየቅም። እሱ ጋር ያለበት ምን ይላሉ ግን ዑለማዎች መጀመሪያ ሰውየው ሶላት ዋጅብ መሆኑን እያወቀ ገብቶት ካበደ እንደገና መልሶ ቢሽር የእብድነት ዘመን ያሳለፈውን ቀዶ አለበት ይላሉ ዑለማዎች። እንደዛ ይላሉ። መጀመሪያ ሶላት አልጀመረም ነበር። ሶላት እየሰገደ እያለ ግን መካከል ላይ ቢያብስ ኋላ እንደገና ቢድን እዚህ መካከል ላይ ያለው አይጠየቅም። ለምን ሰላም ቢሆን ኖሮ ይሰግደው ነበር የሚል አለ። ላወላ የሚል ሰኪና ላይ ቀጥታ ላወላ ምናምን الله أعلم أنا لا أعلم أحد ولم يجي هاي صلاة الراس ومسكين لم يجي هيكون هذا وهذا سواء إن شاء الله وأنا أبي وأنا أبي قتادة قرأنا هذا ወለሁ ለሙስሊም አን ጃቢር አን ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አተል ሙዝደሊፋ ነብዩ ዐለይሂ ሰላቱ ወሰላም ሙዝደሊፋ መጡ ፈሰላ ቢሃ አልመግሪብ ወልዒሻ መግሪብና ዒሻን ሰገዱ ቢአዛን ዋሕድ በአንድ አዛንና ወኢቃመተይን በሁለት ኢቃማ በአንድ አዛንና በሁለት ኢቃማ ይህን ሐዲስ አንድ ልጃት ስንቀራ አስታውሰዋለሁ። እዚህ ነው እየቀራን እያለ አነ ነብዩ ሰለላሁ ዐለይሂ ወሰለም አተል ሙዝደሊፋ የሚለውን ነብዩ ሙዝደሊፋ መጡ አልኩ። ነብዩ ሙዝደሊፋ የሚባል <laughs> ነብዩ ሙዝደሊፋ የሚባል አለ እንዳለው ማለት ማለት የነበረብኝ ምን ነበር? ነብዩ ወደ ሙዝደሊፋ መጡ ነበር። ሙዝደሊፋ የሚባለው አገር እሱ ነብዩ ነብዩ ሙዝደሊፋ መጡ ስለው ነብዩ ሙዝደሊፋ የሚባል ተሰውተዋል። ወለሁ አን ጃቢሪን አን ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም አተል ሙዝደሊፈተ ሙዝደሊፋ የሚባለው ቦታ መጡ። ፈሰላ ቢሃ አልመግሪብ መግሪብን ሰገዱ ወልዕሻ ዕሻንም ሰገዱ ጀምዕ አድርገው ማለት ነው። ምክንያቱም በዘጠነኛው ቀን ስለሆነ እዛው አዶል አረፋ ላይ ይውሉና እዛው አምሽተው ከመግሪብ በኋላ ፀሐይ ስትገባ ነው ወደ ሙዝደሊፋ የሚመጡት። ወደ ሙዝደሊፋ ሲመጡ መግሪብን መንገድ ላይ ናቸው። የት ነው የሚሰግዱት ማለት ነው? ሙዝደሊፋ ሲደርሱ ነው የሚሰግዱት። ሙዝደሊፋ መግሪብ ከመውጣቱ በፊት ከደረሱ መግሪብንም ዒሻንም ይሰግዳሉ አንድ ላይ መግሪብ ላይ መግሪብ ካለፈም በኋላ ከደረሱ ከኢሻ ጋር መግሪብንም ኢሻንም ይሰግዳሉ። መካከል ላይ ከደረ ችግር የለም። መግሪብን መግሪብ ወቅት ላይ ከገባላቸው ኢንሻአላህ ችግር የለም። ለማንኛውም ግን ጀምዕ ነው የሚያደርጉት ተቅዲምም ይሁን ተአኺርም ይሁን ጀምዑን ማለት ነው። አዛን ሲደረግ ለሁለት ጀምዕ አድርገህ ስትሰግድ ዙሁርን አስር ጋር አስሩን ወደ ዙሁር ካመጣው ወይም መግሪብን ወደ ኢሻ ኢሻን ወደ መግሪብ ካመጣው አንድ አዛን ይባልና በየራሱ አንዳንድ ኢቃማ እና አቡ ደግሞ አንድ ኢቃማ አንድ አዛን ለያንዳ ወይም ደግሞ አንድ አዛን አንድ ኢቃማም ያላል አንድ አዛን አንድ ኢቃምም ያላል አንድ አዛን ታደርጋለህ አንድ ኢቃማ አድርገህ አስሩንም ዙሁርንም በተከታታይ ትሰግዳለህ ወይ መግሪብና ኢሻ ወይም አንድ አዛን አንድ ኢቃማ ለየራሱ ይሄም ያላል ይሄም ሳቢት ነው ራሱ ቡኻሪ ላይ አለ። ولكن በጣም أثبت የሚሆነው አንድ አዛን ሁለት ኢቃማ። ይሄ የጃቢር ሐዲስ ነው ሳቢቱ ነው በጣም ሳቢቱ የነቢዩን አለይሂ ሰላቱ ወሰለም የሐጅ process ሙሉን የዘገበው ዛት ሰዎችን የዘገበው ጃቢር ስለሆነ የጃቢርን ቅድማ ይሰጡታል። አንድ አዛን ሁለት ኢቃማ አንድ አዛን ይባልና ኢቃማ ብሎ መግሪብ ይሰግዳል። እንደገና ተነስቶ ኢቃማ አድርጎ ዒሻ ይሰግዳል ማለት ነው። ይህንን እንጠንቀቅ። በየራሱ መካከል ላይ ኢቃማ መኖር አለ። بأذان واحد وإقامتين وله أهنم لمسلم عن ابن عمر رضي الله تعالى عنهما كعبد الله ابن عمر رضي الله تعالى عنهما جمع النبي صلى الله عليه وسلم النبي عليه الصلاة والسلام سبسبوال بين المغرب والعشاء عشاءنا مغرب عند لا يسجدوا بإقامة واحدة بعند إقامة ይህን ያለው ዑለማዎች ትንሽ ጊዜ አንስተው ይመስል አንድ ኢቃማ በአንድ ኢቃማ ሙሉውን ማለት ነው። አንድ አዛን አንድ ኢቃማ ወይ አንድ ኢቃማን ብቻ ያላል ኢቃማ ብቻ አዛን ብሎ ነገር የለም። አንድ ኢቃማ ታደርጋለህ፣ እሻን መግሪብን ሰግደህ ከዛ እሻን መስገድ። ይሄን ያሏል። ወላኪን አስበቱ የት ነው ብያቸዋለሁ። የት ነው አልኳት? አንድ አዛን ሁለት ኢቃማ። የነብዩን ሐጅ ፕሮሰስ በጣም የዘገበው እሱ ነው። አስበቱም እሱ ነው። ሙስሊም ላይ ያለውም እሱ ነው። ወለሁ አን ብን ዑመር ረዲየላሁ ተዓላ አንሁማ ጀማዓን صلى الله عليه وسلم بين المغرب والعشاء بإقامة واحدة ያንኛው ነው أثبت ለሐጅን ስነ ስርዓት በጣም ጃቢር ተከታትሏቸዋልና የጃቢርን ቅድሚያ ይሰጡታል። وزاد أبو داود لكل صلاة የሚል ጨምሯል። ما شاء الله ይህን ደግሞ ስንመለከተው ሙስሊም ላይ ከኋላ ያለፈው بإقامة واحدة ማለት ለሁለቱም ሊሆን ይችላል። አቡ ዳውድ ጋር ስንመጣ بإقامة واحدة لكل صلاة ብሎ ጨምሯል። አንዳንድ ኢቃም ለየሶላቱ ብሏል። ይሄን ሐዲስ ሁለት ለሁለት አካል ደሊል ይሆናል። የሙስሊምን ብቻ ነጥለ ካወጣ አይ አንድ ኢቃም ብቻ ለሁለቱም ሶላት ይላል። አቡ ዳውድን የቀራ ደግሞ አይ አንዳንድ ኢቃም ለሁሉም ይላል። ይህም ራሱ መዛሀብ ሆኖ ወጥቷል። አንድ ኢቃማ ለሁለቱም አንድ መዛሀብ ሆኖ ወጥቷል። አንድ አዛንና ሁለት ኢቃማ ሌላ መዛሀብ ሆኖ ወጥቷል። አንዳንድ አዛን አንዳንድ ኢቃማ ሌላ መዛሀብ ሆኖ ወጥቷል። ይሄ ሁሉ አራት አምስት መዛሀብ ከነዚህ ውስጥ አሶህ የሆነው የትኛው ነው? ጃቢርን ሰሐቢዩን ያስቀድሙታል። ሙስሊም ውስጥ ነው ሁለቱ ሁለት አዛን ሁለት ኢቃም የሚለው እዛው ሙስሊም ውስጥ አለ። አንድ አንድ ኢቃም ብቻ የሚለው ሙስሊም ውስጥ አለ። አንድ አዛን ሁለት ኢቃማ የሚለው እዛው ሙስሊም ውስጥ አለ። ወላኪን ሰሃቦችን ነው ያወዳደሩት። ጃቢር የነብዩን ሐጅ ስነ ስርዓት በደንብ ያወራ ስለሆነ የእሱን ቅድሚያ ሰጥተው እዚህ አንድ አዛን ሁለት ኢቃማ የሚለውን ትይዛላችሁ ጀምዕ ሲደረግ ማለት ነው። عن ابن عمر وعائشة رضي الله تعالى عنهما كابن عمرنا كعائشة رضي الله تعالى عنهما قال إلى قال رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام እንዲህ አሉ። إن بلالا አሉ ነብዩ عليه الصلاة والسلام ቢላል يؤذن بليل ሌሊት አዛን ያደርጋል ቢላል። فكلوا واشربوا የዛን ጊዜ ብሉ ጠጡ حتى ينادي እስከሚጠራ ድረስ እብኑ ኡሚ መክቱም አብደላህ ወይንም አምር እብኒ ኡሚ መክቱም አምር የሚለውን ሰህ ያደርጉለታል ስሙ ከአብደላህ አምር የሚለውን ሰህ ይላል አምር አው አብዱላህ እብኑ ቀይስ አልቁረሽይ ማለት ነው። አምር ወይም አብዱላህ ይላሉ። እኛ አብዱላህ ብኑ እሚ በሚለው ነው ብዛት የምናውቀው። ወላኪን አምር ያለውን ነው ሶሒህ የሚያደርጉት ሶሒህ የሚያደርጉት ስሙ ማለት ነው። ለምሳሌ አቡ ሁረይራ ስም አይታወቅም ብዛት ከሰላሳ በላይ ቀውል አለ። አቡ ሁረይራ አብዱራህማን ነው አብደላህ ነው ከማል ነው ጀማል ነው ምናምን በጣም ብዙ ስም ነው። አብዱራህማን ብኑ ሶሒህ ረሱል إن بلالا ቢላል አዚኑ ቢለይል ሌሊት ቀደም ብሎ ከፈጅር በፊት ስለሆነ አዛን የሚያደርገው የዛን ጊዜ ፈኩል ወሽረቡ ብሉ ጠጡ፣ ጾመኛ ከሆናችሁ ነገን የምትጾሙ ከሆነ ማለት ነው። ብሉ ጠጡ ሀታ ዩናዲ ጥሪ እስከሚያደርግ እብኑ እሚ መክቱም አብደላህ ወይንም አምር እብኑ እሚ መክቱም وكان ነበረ ማን ማን አምር እብን እሚ መክቱም ነበረ رجلا أعمى አይን የሌለው ሰው ስለነበረ አይናማ ሰው አይናማ ነው አይደል የሚባለው ላዩናዲ ጥሪ አያደርግም አዛን አይልም ነበር ሐታ ይቃለ እስከሚነገረው ድረስ አስባህተ አስባህተ አረ ነጋ አረ ረፈደ አረ ረፈደ ካይባል አዛን አያደርግም ነበር የቂን እንትኑ ፈጅሩ ጎህ ከቀደደ በኋላ ከዛም በኋላ ነበር አዛን የሚያደርገው ማለት ነው በጣም የተለያየ ኸላፍ ነገር ያነሳሉ ማንኛውም ማለት አስባህተ አስባህተ ከተባለ ከሆነ አዛን የሚያደርገው እስከዛ ድረስ ሰውየው መብላት ይችላል የአጋጣሚ ፈጅር ውስጥ ከሆነ ሰውየው አዛን የሚያደርገው ሙአዚኑ እሱ አዛን እስከሚያደርግ ድረስ የሚበላ ከሆነ የሆነች ጊዜ ፈጅር ውስጥ ተገኝታለች ማለት ነው። አንድ ሁለት ሶስት ጉርሻ በልቷል ማለት ነው። አይ ያን እንደዛ አስተፈላፈሉ አስተፈላፈሉ ነገር ያለ ዋናው እንደዛ ከተማ አዛን እስከሚል ድረስ ብቻ متفق عليه ሐዲሱ متفق عليه ነው። وفي آخره إدراج መጨረሻው ላይ ግን إدراج ነው። የትኛው وكان رجلا أعمى የሚለው ሐዲሰ مدرج ነው። مدرج ማለት ተጨማሪ information ነብዩ ያልተናገሩት ማለት ነው። ነብዩ የተናገሩት እስከ የለ እነ ቢላል ዩአዚኑ ቢለይል فكلوا واشربوا حتى ينادي ابن ام مكتوم እስከዚህ ድረስ ነው ነብዩ عليه الصلاة والسلام የተናገሩት። وكان رجلا أعمى ሰው ነበር፣ أعمى ሰው أعمى ሰው ነበር፣ አይን የሌለው ነበር። ላ ዩናዲ ሐታ ዩቃለ ለሁ اصبحت አስበሕተ ሳይባል አነጋ ረረፈደ ረፈደ ሳይባል አዛን አያደርግም ነበር የሚለው ይሄ ሐዲስ مدرج ነው። ተጨማሪ information ነው። አይሻ የተናገረችው ነው። አይሻ ወይንም አብደላህ እብኑ ዑመር የተናገሩት እንጂ ነብዩ عليه الصلاة والسلام የተናገሩት አይደለም። ይሄ ሰውዬ አምር ብኑ ወይም አብደላህ እብኑ ቀይስ አልቁረሺ አልአሚሪ الأعمى المذكور في سورة عبس عبس وتولى أن جاءه الأعمى የሚለው አያ ነቢዩን አለይሂ ሰላቱ ወሰላም ወቀሳ የመጣው በዚህ ሰውዬ የተነሳ ነው። እስላምን ፈልጎ ወደ ነብዩ ሲመጣ ነብዩ አለይሂ ሰላቱ ወሰላም ደግሞ ከነ አቡ ጀህልና ከነ አቡ ለሀብ ወይንም ከመካ ባለስልጣናት ጋር ተወጥረው ነበር። ይሄን ሰውዬ ምስኪን ስለሆነ እሱ ከመጣ ብለው እሱ ከመጣ እነዚህ ባለስልጣናቶቹ አይቀበሏቸውም። ስለዚህ ይህንኛው ሲመጣባቸው ነብዩ ትንሽ ጥርግግ አደረጉበት ፊታቸው። ሰው ናቸው ይሄ ነገር ተፈጠረ ማለት እነዛን እንዳይገድብብኝ ብለው ነው ባለስልጣናቶች እየመጡ እሱ ከመጣ ነገሩ ሊበተንባቸው ነው። እሱን ተወት አደረጉትና ጀርባ ነው አበተ ወተወላ አንጃሁል አማ የሚለው ነብዩን አለይሂ ሰላቱ ሰላም አላህ ወቀታቸው ሲመጣ እንደውም በአንተ ምክንያት አላህ ይወቀተብኝ ሆይ የሚል ጥሪ ይጠሩታል። አስለመ ቀዲመን ድሮ ነው እስላምን የተቀበለው። ወሀጀረ ስደትም ሄዷል። እስተኽለፈው ነብይ ሰለላሁ ዐለይሂ ወሰለም ነብዩ ተክተውት ነበር፣ ኢማም አድርገውት ነበር። አለል መዲና ሰላሳ አሸረ ተመራ 13 ጊዜ ነብዩን ተክቶ አሰግዷል። ፈልግና ሰዎችን ያሰግድ ነበር። ነብዩ ወደ ጃሃድ ሲወጡ እሱን ነበር የሚተኩት መዲና መስጊድ። ቁቲለ ሸሂደን በልቃዲስያ ቃዲስያ ላይ ነው የተገደለው። وكان يومئذ معه ባንዲራውን ይዞ ነበር አዕማው ሰውዬ። والله عجيب عجيب هذا من اعجب ልዑጃብ አዕማው ባንዲራ ይዞ ጦር እየመራ ማለት ነው። ቃዲስያ የዛን ጊዜ ነው ቃዲስያ ጦርነት ማለት ሳዕድ ብን አቢ ወቃስ የመራው ማለት ነው። አንደ ሰፈ የቃዲስያ ጦርነት አልቃዲስያ የሚል ስም እሱ ነበር ሲመራ ያለበት ባንዲራው ሲባል وعن ابن عمر رضي الله تعالى عنه أن بلالا بلال أذن قبل الفجر كفجر بفيت أذان አደረገ فأمره النبي صلى الله عليه وسلم ነብዩ አዘዙ አየርጅአ እንደገና ተመልሶ ፈዩናዲ ጥሪ እንዳደረገ አላ ኢነል አብደና ማለት ሰዎች መልሰው እንደገና በቃ እንትን የለም ሶላት የለም ምናምን ብለው እየተኙ ነው። ከፈጅር በፊት ተሳስቶ ድንገት ነው አዛን ያደረገው። ስለዚህ መልሶ አዛን እንዲደግም አደረጉት ነብዩ አለይሂ ሰላቱ ወሰላም። አሁንም በስተት አንድ ሰው አንድ አዛን ብቻ የሚባልበት መስጊድ ከሆነ ድንገት አስር ሰዓት ወይንም ዘጠኝ ሰዓት ተነስቶ አዛን ካለ የፈጀረ መስሎት ኋላ ሲያስታውስ ገና ከሆነ ፈጅር በሚወጣበት ሰዓት እንደገና ተመልሶ አዛን ማድረግ አለበት። ረዋሁ አቡ ዳውድ ወደዓፈው ዑለማዎችም ከዚህ በመነሳት አዛን መደገም አለበት የሚለውን አዛን ከፈጅር በኋላ እንጂ አይሆንም የሚለውን ከዚህ ተነስተዋል። አኢማዎች ግን የለም ነው የሚሉት። አቡ ሐኒፋ ቀብለል በዕደል ፈጅር እንጂ አዛን አይቻልም። አዛን አይቻልም፣ መደገም አለበት በዕደል ፈጅር እንጂ ነፍሰል ሐዲሱን ይዞ ማለት ነው። ወላኪን አኢመተ ሰላሳ ሶስቱ ደግሞ ኢማሙ ሻፊዒ፣ ማሊክ፣ ኢማሙ አህመድ ቀብለል ፈጅር ራሱ አዛን ቢደረግ ችግር የለም ይሆናል ነው የግድ ከፈጅር በኋላ አዛን መደረግ አለበት አይባልም። ብለዋል። ይሆናል አዛኑ ራሱ ተቀባይነት አለው። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا سمعتم النداء اذان ስትሰሙ ጥሪ ስትሰሙ ፈቁሉ በሉ مثل ما يقول المؤذن مؤذن የሚለውን አይነት በሉ متفق عليه ነው ሐዲሱ ከዚህ በመነሳት مثل ما يقول المؤذن በቃ አዛኑን ከመጀመሪያ እስከ መጨረሻ ራሱ ኢማሙ የሚለውን በሉ ሙአዚኑ የሚለውን በሉ ብለዋል። ይቺ ሙተፈቅ ላይ ሐዲስ በማለት خلاف የለውም አያጨቃጭቅም። ምንም አይደለም። መስአለተ ፍትህያ ከሆነ ደልል ካለ ጠንካራ ደልል የሚያሳምን ካለ ይዟል። ያንኛውም ደግሞ ያንኛው ካሳመነው ይይዛል። ምንም ችግር የለም። ወላኪን ሶሒህ መሆን አለበት ያዘው ወያፈህ መሆን እና ኢዛ ሰሚዕቱም ኒዳ አሉ ነቢዩ ዓለይሂ ሰላቱ ወሰላም። በኤክሰፕሽናል የሚወጣ تاشمنا ታች የምናየው በኤክሰፕሽናል የሚወጣ አለ። ኢዛ ሰሚዕቱም ኒዳ ጥሪ ስትሰሙ ፈቁሉ በሉ ምስለ ማ የቁሉል ሙአዚን ሙአዚኑ ተጣሩ የሚለውን አምሳይ አሽሀዱ አላ ኢላሀ ኢለላህ ሲል አሽሀዱ አላ الله حي على الصلاه حي على الصلاه حي على الصلاه حي على الصلاه الصلاه خير من الصلاه خير من ይቻላል مثل ما يقول المؤسس وللبخاري لبخاري ام مسلم ام معاويه كمعاويه رضي الله تعالى عنه مثل يزو አይነት حديث مؤذن اذان አዛን مؤذن يميلون የሚለውን بلو يميل بخاري كمعاويه يذو ይዞ متفق عليه አለዩ سعيد بن خدري የተያዘው البخاري لا ላይ كمعاويه ከሙአዊያ عندهم معاويه يا معاويه የተዘገበው البخاري لا ለፍዙ من መሰላችሁ? ለማስ እንትን ለኹጥባ ተቀምጦ እያለ እንደዚህ ሙአዊያ ሙአዚኑ አዛን ሲል አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ሲል አላሁ አክበር አላሁ አክበር አለ አብሮ አሽሃዱ አን ላ ኢላሃ ሲል ወአነ አለ ወአነ አሽሃዱ አነ ሙሐመድ ረሱሉላህ ወአነ ትርጉሙን ማለት ነው። ከአላህ ውጭ በትክክል የሚመለክ ጌታ የለም ብዬ መሰክራለሁ እያለ ነው አይደል ሙአዚኑ እኔም ማለት ነው። ወአነ ብለህ ራሱ መልስ መስጠት ትችላለህ። ሶሐብዩ ብሎታል፣ ሶሐብዮችም ተቀብለውታል። ነቢዩ አለይሂ ሰላቱ ወሰላም ከነቢዩ አለይሂ ሰላቱ ወሰላም እንደያዘው አረጋግጦላቸዋል። ስለዚህ ይቻላል። አሽሀዱ አን ላ ኢለላህ ሲል ወአነ ማለት ትችላለህ። እቺን ቃል ብቻ ማለት ነው። ራሱንም አረፍተ ነገሩንም ማለት ትችላለህ፣ ወአንም ማለት ትችላለህ። ሙአዊያ ያረጋገጠ ነው። ቡኻሪ ላይ ያለ ረዲየላሁ ተዓላ ነው። የዚህ አይነት ተዘግቧል። ስለዚህ ምስለ ማይቁሉል ሙአሲር ወሊ ሙስሊምን አን ዑመር ረዲየላሁ ተዓላ ሙስሊም ደግሞ ለብሰው ከአብደላህ ብን ዑመር ይዞ አን ዑመር ከዑመር ብን አልኸጣብ ይዞ ረዲየላሁ ተዓላ ፊ ፈድሊል ቀውሊ ስለ ማለት ታላቅነት ከማያቁሉል ሙአዚን ሙአዚኑ የሚለውን ማለት ታላቅ ደረጃ እንዳለው ዑመር ሲናገር في فضل القول كما يقول المؤذن ሙአዚኑ የሚለውን ማለት ምን አይነት ደረጃ እንዳለው ሲናገር كلمة كلمة ቃል በቃል سوى الحيعلتين ሁለቱ ሀይ አላዎች ሲቀሩ ሀይ አላዎች ሲቀሩ ሀይ አለ ሶላና ሀይ አለ ፈላ በርብ ሲፈጥሩለት حيعل ብለውታል። حيعل ማለት حيعل ሙሐመድን ማለት አይቃለ ሀይ አለ ማለት ነው። በርቡን ከአረፍተ ነገሩ ላይ አንድ በርብ ፈጥረውለት ነው። ለምሳሌ ፈየቁል እንድን ላ ሐውለ ወላ ቁወተ ኢላ ቢላህ ሀይ አለው ላይ ይችን ይላል ዑመር ሲናገሩ የተናገሩት ማለት ነው። ፊ ፈድሊል ቀውሊ ስለማለት ከማ የቁሉ ሙአዚን ሙአዚኑ ሙአዚኑ አዛን ሲያደርግ كلمة كلمة እያንዳንዱን የሱን ቃል እየተከተሉ ማለት ምን አይነት ትርፍ እንዳለው ሲገልጽ سوى الحيعلتين ሁለቱ ሀይ አላት ይቀር ሌላው ላይ ቃል በቃል እየተከተለ አሽሀዱ አን ላ ኢላሀ ኢለላህ ሲል አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ አሽሀዱ አነ ሙሐመድ ረሱሉላህ ሀያ አለ ሶላና ሀያ አለ ልፈላ ላይ ብቻ ሲቀር እሱ ላይ ግን እንዲህ ማለት አለ ፈየቁል ይህም ማለት አለበት ምን ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን ቃል መናገር አለበት ላሐውለ ወላ ቁወት ሐውቅ አላይባልም። ላሐውለ ዘዴ የለም፣ ወላ ቁወተ ኃይልም የለም ኢላ ቢላህ በጌታችን ነው ማለት ጥሪው ስትጠራ ሀያ አለ ሶላ ወደ ሶላት ኑ አቅቢሉ ሀሉሙ ኢለ ሶላት ማለት ነው። ሀያ አለ ልፈላህ ሀሉሙ ኢለ ልፈላህ ወልፈውዝ ወደ ስኬት ኑ ማለት አዋጅ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ እሺ ሙአዚን ሆይ ግን እኛ ገደም ሆነ ቁዋ የለንም የአላህ ተውፊቅ ከተጨመረበት እንጂ የሚል እቅራርን ያሳያል ነው ምን ይህንንም ቢል ችግር የለም ነግሬያቸዋለሁ አይደል ሙሉን ምስለ ማ ያቁሉል ሙአዚን ማለት ይቻላል ወይም ደግሞ ሀያ አለ ሶላና ሀያ አለ ሰላ ላይ ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ይቻላል ሁሉም ታግል وعن عثمان ابن ابي وقاص عثمان ابن ابي العاص رضي الله تعالى عنه انه قال يا رسول الله አላቸው الله ملاك هو إجعلني أدرقون إمام قومي يهزو يهزبو السمري أدرقون يسكي ألكتم عثمان ابن أبي العاص عثمان ابن أبي العاص النزي بإنجد النفس يمدتون الشو يكنى أبا عبد الله كان من أصغر واحد الطائف كطائف إنجدوش وينم وفت لو كان مالك وفت مالك كطائف ودنبي عليه الصلاة والسلام يسوسنو يطائف سوس مدتون الزرق እና ነብዩ አለይሂ ሰላቱ ወሰላም እዛው መስ መዲና መስጊዳቸው አካባቢ ድንኳን አዘጋጁላቸው። እዛ ድንኳን ሰፈሩ። ስለ ዲናቸው ለመማር ማለት ነው። እዛ እየተማሩ ያለ ዑስማን እብኑ አቢል አስ ግን ወጣት ገና ለጋ ልጅ ነው። ከሌሎቹ አስገር ነው። ግን በጣም ይከታተል ነበር ቅራአት ነብዩ ጋር ይቀርባል፣ ቁርአን ይቀራል፣ ያሐፍዛል፣ ከዛ ይሄዳል፣ ትምህርቱን እንትኑ ሐዲሱን ይማራል፣ ይሄዳል። ትልልቆቹን ከሱ ጋር የመጡትን ታላላቁ ወጣቶችና ሽማግሌዎችን በለጣቸው። ህፃን ነው ከነሱ ውስጥ ትንሹ ነው ትንሹ ነው በእድሜ ነብዩ አለይሂ ሰላቱ ወሰላምን እንዲህ አላቸው። يا رسول الله አላቸው፣ የአላህ መላክተኛ ሆይ እጃኒ ኢማመ ቀውሚ የሰዎቼ እስኪ የህዝቦቼ መሪ አድርጉኝ አላቸው። ኢማም አድርጉኝ አላቸው። ወስተዕመለው ነቢ ስለ ላ ስለም አለይሃ ጣኢፍ ላይ ነብዩ አለ ሰላቱ ወሰላም አሚር አድርገው ሹመውት ነበር። كف قومه عن الردة كف قومه عن الردة ሰዎችን ከ ردة ራሱ ሲከላከሉ የነበረ ነው። እስላምን ለቀው እንዳይወጡ ثبتوا على الإسلام በኢስላም ላይ ጸንተው ነበር ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ወላሁ ዑመር አለ በህረይን በህረይን ላይ ስልጣን ሰጥተውት ነበር ዑመር ወአማን አማንም ላይ አማን የሚባለው አማን እንትን ነው የዮርዳኖስ ከተማ ዑማን ዋና ከተማ ያ ረሱላህ የአላህ መላእክተኛ ሆይ እጅአልኒ ኢማመ ቀውሚ የህዝቦች መሪ አድርጉኝ እስቲ ያ ረሱላህ ጧኢፍ ላይ እኔ ኢማማቸው ልሁን አለና አልኩና አቀረብኩላቸው አለ። ፈቃል አንተ ኢማምሁም እሺ አንተ ኢማም ነህ አሉ። ነብዩ አለይሂ ሰላቱ ወሰላም ብቃት እንዳለው እውቀት እንዳለን ከነሱ በቁርአንም ይሁን በሱናውም ይሁን እንደሚበልጣቸው ስላወቁ እሺ ሁን መሪ ሁን እና እሱም ራሱ ይሄንን ጥያቄ ያቀረበው ምን ስለሆነ ነው? ብቃት እንዳለው ስላወቀ ነው። ይሄን ጥያቄ ማቅረብ ይቻላል። እኔ ምረጡኝ ማለት ይቻላል የሚለውን ከዚህ ውስጥ ይወጣል። ከዚህ ውስጥ ይወጣል። ባይሆን ብቃት ያለው መሆን አለበት። አንተ ኢማሙን እሺ፣ አንተ ኢማምን ሹም ያለሁኝ አለ። ባይሆን ወቅተ ዲዲ አባአቲህም ደካሞቹን ተከተል አሉ። ደካሞቹን ተከተል ማለት እነሱን ስማቸው ስታስገድ እነሱ ጋር የሚሄድ ሶላት መሆን አለበት። ጎረምሶች ብዙ ሊቆሙ ይችላሉ፣ ደካሞች አይችሉም። በደካሞቹ ሚዛን አትሰግድ አደራህን አሉ። የተክፊፍ እየነገሩት ነው። ቀለል አድርጎ ማስገድ እንዳለበት ነው። ወተኺዝ ያዝ ሙአዚንን ሙአዚን ተጠቀም የእኹዙ ላ የእኹዙ የማይወስድ የማይቀበል አላ አዛኒ በአዛኑ ላይ አጅረን ደሞዝ የማይቀበል ሙአዚን ተጠቀም አሉ። አይሆን ሙአዚንህ አጅር የማይቀበል ደሞዝ የማይቀበል ለዱንያ ብቻ ቀጥ ብሎ የቆመ እንዳይሆን አደራህን ብለው ነገሩት። አኽረጀው وحسن الترمذي وصححه الحاكم ሐኪም ዘገበውታል ሐዲስ እና ፈሊዩአዚን አሃዱኩም የሚል ሌላ ቦታ ደግሞ ፈሊ ኡመኩም አክበሩኩም የሚል አለ። እናየዋለን ወደ ማን መሆን እንዳለበት እና አሃዱኩም ሲባል አንዳችሁ አዛን ያድርስ አንድ ካፍር መጥቶ አዛን ቢል አይሆንም። እምነቱ ውስጥ የሌለ ሰው የሚሆነ ያደርግ አይቻልም የሚለውን ከዚህ አሃዱኩም ከሚለው ላይ አውጥተዋል። ሌላ ይተካውም ለማለት ፈሉ አሃዱኩም ሀታ ካሴትም መጠቀም አይቻልም የሚለውን ከዚህ ላይ ያውጥተዋል። እና ወቅተዲድ አባአፊን ደካሞችን ተቀበላቸው በእነሱ ተመራ ማለት እነሱ በሚችሉት መልኩ አሰግድ ደካሞችን እንዳትጎዳ ነው። ወተኺዝ ተጠቀም ያዝ ሙአዚነን ሙአዚን ላያእኹዙ አላ አዛኒ በአዛኑ ላይ ክፍያ ደሞዝ የማይጠቀም አጅር መቀበል አይበቃም ወይ? ይበቃል፣ ይበቃል። ክልክል ነው ማለት አይደለም፣ ግን የንግድ ዘርፍ አድርጎ አይፈቀድም። ለንግድ አድርጎ መጠቀም አይፈቀድም። የምትገርም ወላሂ በጣም ደስ የሚል አዛን ግብስ የምትደረግ አዛን ብር የለ ምን የለ ማሻአላህ ምን አጅለያ ወላኪን ከተማ ውስጥ የምታደርገው ላይ ሌላ ነገር ውስጥ እንገባለን። የተለያየ ሹብሃ ውስጥ ይገባበታል እና ዑለማዎች ምንድን ያደረጉት አንድ ሰው ሙአዚን ከሆነ እዛ ቦታ ላይ ወቅት የሚጠብቅ ከሆነ ይሄ ሰው ንግድ ላይ መሳተፍ አይችልም። ስለዚህ ለዚህ ሰው እንደምንም ተብሎ ከቤተልማል ወይንም ደግሞ ከመስጂዱ እንትን ገቢ የተወሰነ ደሞዝ መከፈል አለበት። ችግር የለም ቢያደርግም ራሱ አጅሩ ይበላሻል ማለት አይደለም። የሰው ሰው አጅሩም አይቀንስም። እንደዛ የሚል ፈትዋም አልተሰጠም ዑለማው። ዋናው ለዱንያ የቆመ መሆን የለበትም። በቃ ይሄ ነገር ንግድ ስላላዋጣኝ አዛም ባደርግ በወር 1200 ብር እዚህ ሱቅ ተቀጥሬ ደግሞ የሆነ ብር ስለዛ አዛም ማድረግ ይሻለኛል ብሎ አወዳዱ ስራ አወዳድሮ በስራ ውድድር ከሆነ የገባው ምን አጅል ዱንያ ነው የገባው። ዱንያው እዛ ገብቶ ግን አጅር ቢቀበል ችግር የለም። ጥራት የሚያጠራ አጅር ቢቀበል ችግር የለም። ቁርአን የሚያቀራ አጅር ቢቀበል ችግር የለም። መሐዲሶች አጅር ቢቀበሉ ችግር የለም። ዳዒዎች ቢቀበሉ ችግር የለም። ለምን መንቀሳቀስ ያስፈልጋቸዋል? በዳዕዋ ላይ እየተንቀሳቀሱ በቁርአን ላይ እየተንቀሳቀሱ ኢማም ራሱ ያስፈልገዋል። ይህንን ሶላት ትተው ቢሄዱ እነሱ ንግድ ቅራት የሚቀራው ንግድ የሚያቀራው ቢገባ ዳዒውም ንግድ ቢገባ ሁሉም በንግድ ቢጾፍ العالم قد احترق في طلب العالم ጋይስ ማለት ነው። በዱንያ ሁሉም ትምህርት ከሽፋ ፈቀድ ተቀጠል ዓለሙ ኩሉ ለይሰ ልሙአዚን ወሒዳ እሺ ማሁ ሱአል ሙሐመድ አለ አቡ አቡ መን አቡ መን አቡ ያህያ ያለም እሺ አቡ ሁሴን አቡ መን አቡ ማሂ ኢንሻአላህ እሺ አቡ ማሂ ነው እሺ አቡ መን አቡ ደንግጠህ ነው ትክክል አቡ መሐመድ አብሽር ኡሙ መሐመድ ትመጣለች ኢንሻአላህ ዱአ እ አቅሉን ስቷል። አይ አቅሉን ከሳተ እንትን ቀባ አይባልም። ምኑ ቁርአን አዛን እየተባለ ቁርአኑን ቀጥ እናደርገውና አዛኑን ነው ዘዋ ማድረግ ያለብን። ምክንያቱም ቁርአኑ አያመልጠንም። አዛኑ ግን አሁን በጣም የሚገርም እኮ ነው። ራሱ አዛኑን ማድረግ እንዳለብን ነብዩ ተናግረዋል። ተቁሉ ሚስለ ማ የቁሉል ሙአዚን ሙአዚኑ የሚለውን አይነት በሉ ስለተባለ ትዕዛዙ ደግሞ ዋጅብ ነው ብሎ የተረጎሙ ዑለማዎች አሉ። አይወጅብም፣ ይወጅባል አንድ ጊዜ ነብዩ አለይሂ ሰላቱ ሰላም አዛን ሲል ዝም ያሉበት ጊዜ ስላለ ችግር የለም ብለው ያችን ሐዲስ ይዘው ዋጅብ አይደለም ብለዋል። ለማንኛውም አፍቶሎ የትኛው ነው? ቁርአኑን ቀጥ እናደርግና አያ ላይ እናቆመውና መጀመሪያ አዛኑን ጀዋብ ካደረግን በኋላ ቁርአኑን ከቻል መቀጠል እንችላለን። ቁርአኑን ማቋረጥ ያለበት አዛን ስንሰማ ማቋረጥ Mm-hmm. እንደዚህ በራስ በመሳት የሚያልፍ እኮ እንደዚህ እንትን የለም። ቀባ አለበት ለማለት አይቻልም። እንቅልፍ ሚሻን እንደ እንቅልፍ አይወሰድም። ይሄንኛው ይሄንኛውና ያንኛው በእንቅልፍ ቅያስ ከወሰድ ነው ከእንቅልፋቸው ሲነቁ እንደሚባለው እንደ እንቅልፍ ሙሲሳ ነገር ከሆነ ከእንቅልፋቸው ሲነቁ የሚባል ነገር አለ። ታዲያ እንደ ዛንኛው ሌላ አገላለጽ ከወሰድከው ደግሞ በዛንኛው ቀባ የለበትም ነው። ላኪን ይሄ ሙሲሳ ነው ወይንስ ያንኛው እንትን ነው? ذهب አቅል ነው ይለያያል። ذهب አቅልና ነው ይለያያል። አይ እስከት ማለት እንደዚህ ሁለት ቀን ሶስት ቀን የሚያስተኛ ከሆነ ቀዷ አይኖርበት። ለምን ከ ማ ኡሪድ አን አስተኽድመ ለህ ማለት የማይሰግድ ሰውዬ ነው የሞተ ሰው አላህ አለም አንድ ሸሪዓ ነቢዩ አለይሂ ሰላቱ ወሰላም ጀናዛ ይታጠባል ብለዋል። አላህ አለም ምን አለ? ከአነሁ የኽሩጁ ሚነ ዱንያ ከልጀናዛ በቃ ይሄ ታዟል። ከዚህኛው ዓለም ሲሄድ ገላውን ታጥቦ እንዲቀበል ኢዛ ካነ ተጋጅ ከሆነ ማለት ሸሂድ ከሆነ ዝም ብሎ ነው የሚቀበል። ሸሂድ ከሆነ ዝም ብሎ ነው የሚቀበል እ ባይታጠብ እንወነጅናለን አካል አዎ ማለት ይሄ ፈርድ እንደዚህ አይነት ፈርዶል ኪፋያ ነው የሚሆነው። አንድ ሰው የአካባቢ ሰው ከአካባቢው አንድ ሰው ቋሚ መሆን አለበት። የአካባቢ አንድ ሰው ካላጠበው ሁሉም አካባቢ ሊሆን ይችላል ወንጀለኛ ነው። ፈርዶል ኪፋያ ነው። በተወሰኑ ሰዎች የሚሸፈን ነገር ሁሉ ፈርዶል ኪፋያ ነው የሚባለው እንደ አዛን መታጠብ አለ ውዱ እ ውዱ አዎ አቅል እንትን ካለ በነውም እኮ ይጠፋ ይበላሻል። አንድ ግን እኔ ለአለም አለ አሸይ ወላኪን ሙሉ በሙሉ ከእንትን ይወጣል ከቁጥጥር ውስጥ ይወጣል አዳ አንተ ለጌ ታሪፍ ሆነ ለአሪፍ አንድ ሰው ከቁጥጥር ውጭ ከወጣ ምን አለ መሰለህ እንደ እንቅልፍ ነው የሚወሰደው። እንቅልፍ ደግሞ ተቀምጦ ያለና ተኝቶ ያለ ይለያል። ይሄ ደግሞ ተኝቶ ነው የሚንቀሳቀሱ። ስለዚህ ከዛ ሲወጡ ውዱ ማድረጉ ሆ አውላ ነው እንደውም መደረግ አለበት። ለአዛን ውዱ አለ ለአዛን ውዱ መደረግ አለበት። ነብዩ አለይሂ ሰላቱ ወሰለም አልአዛን ሙተሲለቱን ቢሶላት አዛን በሶላት የተቀጠለች ናት ብለዋል። ስለዚህ ላ ዩአድን አሐዱኩም ኢላ ወሁ ጣሂር ይላል። አንዳችሁ አዛን እንዳያደርግ ውዱ ኑሮት እንጂ ያደርግ ችግር አለ ወይ? ችግር የለም። ይቻላል። አዛኑ አዛኑ ይቻላል። ولكن በሶላት ጋር የተያያዘች ስለሆነች ከሶላት ጋር የተቀጠለች ነገር ስለሆነች ሙአዚኑ ውዱ ቢኖረው የተሻለ ነው። ባይኖረው አዛኑ ይሆናል ያለ ውዱ አድርጎ ቸኩሎ ከሆነ ሲነሳ ማንም ሙአዚን የለም። ሶላት አወሎ ወቅት የሚያልፍ ከሆነ አዛን አድርጎ ከእንቅልፉ ተነስቶ አዛን አድርጎ ሂዶ ውዱ አድርጎ ይምጣ። ኢቃማ ላይ ግን እክትላፈል ዑለማ ኢቃማዋን ማድረግ ራሱ ይቻላል፣ ችግር የለም። ኢቃማ አድርጎ ይውጣ። አይ ውዱ የሌለው ሰው ኢቃም ማድረግ የለበትም። ለምን? ለአንሁ ፋራ አቅረብ ይለሶላል ወደ ሶላት አቀረብ ስላለ እክትላፍ ያለው ኢቃማ ላይ ነው። እዚህኛው ላይ ግን ማድረግ ይቻላል። አታድርጉ ብለው ነብዩ አለይሂ ሰላቱ ወሰላም ቢከለክሉም አዛኑ አይቻልም ማለት ሳይሆን አዛን የሚያደርግ ሰው ግን ውዱ ይኑረው ነው እስቲህባብነት ማለት ነው እንጂ እንትኑ አዛኑ አይሆንም አይባልም ያለ ይሆናል። አለ አዛኑ አሁን ለሊት የሚደረግም አለ የአደጋ ጊዜ ጥሪ አለ የተለያየ ነገር አዛኑ ትክክለኛው አዛን ነው ወይስ ታዕሊም ነው ምንድን ነው የተለያየ ነገር ይፈጥራሉ አሁን ራሱ ሁለት አዛን የሚለውን ነገር ተሳሐሩ በሚለው ይተኩታል ለሊት ላይ ማለት ነው ተሳሐሩ ፈእነ ፊ ሰሑሪ በረካ እየተባለ ጥሪ ይደረጋል ሀዛ ሆል አዛኑል አወል ወልአዛኑ ሳኒ ሆል አዛኑል እንደዛ አድርገው ያደርጋሉ አዛን ማለት በምን ፈጥረው አዋጅ ከተባለ አዋጅን የሚተካ ማንኛውም አረፍተ ነገር በቦታው ላይ ይተካል ይባላል። አዛንም ያደርጋሉ። ያንን አድርገውት ነው አዋጅ የሚባለውን ይዘው ነው አዛን የሚደረገው። አዛን አዋጅ የሚለውን ተክተውት ነው የሉጋ ትርጉም ማለት ነው እንቀረዋለን ይችላል፣ ግን ረፍት ነው። አስቀሜ ነው ነጥተዋል። ይቻላል ኢቃማው አይሆንም ማለት ሳይሆን እና እናዋለን ኺላፋቱ ነገ ስለምንቀረው እንቀረዋለን ኢንሻአላህ። አዳው ቢላህ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ እንቀረው እንቀረዋለን።